ረመዳኑ ምን ይመስላል? እንደምን ይዛችኋል? መቼስ ያው ረመዳኑ አሁን እየተገባደደ ነው። አሁን የመጀመሪያውን አስሩን የረህመት ቃናት ጨርሰን አሁን እንግዲህ የመቅፊራ ወይንም የምህረት ቃናቶች ውስጥ እንገኛለን ኢንሻአላህ። ስለዚህ እነዚህ አስር ቃናቶች የምህረት ቃናቶች ስለሆኑ አላህን እንግዲህ ምህረትን መለመን አለብን፣ ዱዓም ማብዛት አለብን ማለት ነው ኢንሻአላህ ተዓላ የዛሬውን የዕለተ እሁዱን ልዩ የረመዳን ዝግጅታችን እንደተለመደው እንግዲህ ዝግጅታችንን በቁርአን ጀምረን ከዛ በኋላ ደግሞ ሰላዋት አውርደናል ኢንሻአላህ። በመቀጠል ደግሞ በየፕሮግራሞቻችን ጣልቃ ቁርአኖችን ሰማለን ሰላዋትም ኢንሻአላህ እያወረድን ነው የምንሄደው። በዛሬው ዝግጅታችን እናንተን ያስተምራሉ እንዲሁም ያዝናሉ ብለን ያሰብናቸውን የተለያዩ ዝግጅቶችን በቅደም ተከተል እንግዲህ ወደ እናንተ የምናደርስ ይሆናል። በስታውት አቡ ሀይደር የሚቀርብልን የረመዳን ትምህርት ሻህሩ ረመዳን የተሰኘው ዝግጅት አለ። ከዛ ውጪ ልዩ ዝግጅት ደግሞ እኔ ይዤ ይመጥቻለሁ ከጥርጣሬ ወይም ከመጠራጠር ጋር በተያያዘም አንድ የስነ አእምሮ ባለሙያ ወይንም ሐኪም ኢንሻአላህ አናግሬያለሁ። ከሱ ጋርም ጥቂት ቆይታዎችን እናደርጋለን። በመጨረሻም የኡስታዝ አህመድ አደም ምክሮች በረመዳን ወቅት ምን ምን መደረግ አለባቸው፣ በተለይ ሴቶች ምን ምን ማድረግ አለባቸው የሚሉትም ክፍሎትም ተሰናድቷል። ከዛ ውጪ ደግሞ የስድስተኛው ዙር የጥያቄና መልስ ውድድርም አለ። እኔም በየፕሮግራሞቹ ጣልቃ አንዳንድ መረጃዎችንም ሆነ ቀልድ ነገር ካለ ኢንሻአላህ የማደርሳችሁ ይሆናል።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 ተመልሰን መተናል። ውድና የተከበራችሁ አድማጮቻችን እየተከታታችሁ ያላችሁት ዞትር ዕለተ እሁድ ከፈንኪም ስቱዲዮ በቀጥታ የሚተላለፍላችሁን የአማርኛ የሬዲዮ ፕሮግራማችን ነው። አሁን ወቅቱ እንግዲህ ረመዳን ስለሆነ እያዘጋጀንላችሁ ያለነው ልዩ የረመዳን ዝግጅቶችን ነው። በዚህ በረመዳን ወቅት የተለመዱ መደበኛ ፕሮግራሞቻችንን እንግዲህ አቋርጠናል። ኢንሻአላህ የተለመዱት መደበኛ ፕሮግራሞቻችን የሚቀጥሉት አላህ ከፈቀደ ረመዳኑ ከወጣ በኋላ ይሆናል ማለት ነው። ታዲያ እስከዛው ረመዳን ረመዳን የሚሸቱ ረመዳን ረመዳን የሚሉ ዝግጅቶችን እያቀረብንላችሁ ነው። እንግዲህ በፕሮግራሞቻችን ላይ ሀሳብ ካላችሁ ኢንሻአላህ በውስጥ በኩል ልትሰጡን የምትችሉ መሆኑን በዚሁ አጋጣሚ ለመግለጽ እንወዳለን። ልጁ ገና እንደሰለመ በሳምንቱ የረመዳን ወር ይገባበታል። ከሰለመ እንግዲህ ገና አንድ ሳምንቱ ነበረ። እዛም የረመዳን ወር ይገባል። ታዲያ በዚህ በረመዳን ወር መስጊድ እየሄደ ሰላቱ ተራዊህም ይሰግዳል። እያለ እያለ እንግዲህ ሰላቱ ሌሊት ላይ ይደርሳል። እዛም ሰዓቱ ሌሊም መስገድ ይጀምራል። እንግዲህ በጀማዓ እየሄደ ግን ብዙ ጊዜ ገና አዲስም ስለነበረ ገና ከሰላም አንድ ሳምንትም ስለነበረ ይሄ የተራዊህና የሰዓቱ ሌሉ ሰላቶች በቃ ብዙ ያደክሙት ነበረ፣ በጣም ይከብደው ነበረ እና አንድ ቀን ታዲያ የሀያ ሰባተኛው ቀን ዛሬ ሌሊቱ ቀድር ስለሚጠበቅ ወደ መስጊድ እንሄድ ብለው ጓደኞቹ ይዘውት ይሄዱና እዛ ሰላቱ ሌሊ ላይ እየሰገዱ እያለ በአጠቃላይ መስጊዱ ማልቀስ ይጀምራል። በእንባ ይራጫሉ ማለት ነው ዱዓ በሚደረግበት ጊዜ። ታዲያ ሰላቱ ከተሰገደ በኋላ ሲወጡ ልዩ ጓደኞቹ ምን ብሎ ጠይቃቸው ታዲያ ምን ነው friend አለቀሳችሁ ከሁላችሁም በእንባ ተራጫችሁ ምንድን ነው ረመዳኑ ለሁለት ወር ይራዘም ተባለ እንዴ ለዛ ነው እንዴ ያለቀሳችሁት አለ ይባላል ኢንሻአላህ እንግዲህ በቀልዱ ትንሽ ዘና እንዳላችሁ ተስፋ አደርጋለሁ ፈገግም እንዳላችሁ ተስፋ አደርጋለሁ ወደ ዛሬው የመጀመሪያው ፕሮግራማችን ከማለፋችን በፊት እስቲ በረመዳን ወር ምን ምን መደረግ አለባቸው ወይንም ምን ምን ብናደርግ ከአላህ የተሻለ ምንዳ የተሻለ አጅር እናገኛለን የሚሉትን አንድ ሁለት ሶስት ነጥቦችን ኢንሻአላህ በቅድሚያ አይኔን በመቀጠል ደግሞ እናንተን ማስታወስ ወዳለሁ በረመዳን ወር ከተቻለ እንግዲህ ዑምራ ለማድረግ መሞከር ነው ብዙ ጊዜ ዑምራ እንግዲህ ረመዳን ላይ ይደረጋል ሙስሊም በዘገበው ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም በረመዳን ዑምራ ከሐጅ ይስተካከላል ወይንም ከኔ ጋር ሐጅ እንደተሰራ ይቆጠራል ብሏል። ስለዚህ ከተቻለ በረመዳን ዑምራ ማድረግ ነው። በረመዳን ውስጥ ዑምራን ማድረግ ልክ ሐጅ ሄዶ ሐጅን አድርጎ እንደመጣ ያለው አጅር ማለት ነው። በዛ ይስተካከላል። ከዛ ውጪ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ከኔ ጋር እንደተሰራ ሐጅ ይቆጠራል ነው እንግዲህ ያለው። ከረሱል ጋር ሐጅ እንዳደረግን ይቆጠርልናል ማለት ነው። ስለዚህ ከተቻለ በረመዳን ወር ውስጥ ዑምራ ማድረጉ ይመከራል ማለት ነው። በረመዳን ወር ውስጥ የአነጋገር ዘዴያችንን ማደስ፣ መለወጥ፣ መቀየር ይጠበቅብናል ማለት ነው። ተስማሚ ጉዳዮችን ብቻ መምረጥ ነው ስንናገር። ካሁን ቀደም እንግዲህ የነበሩ አልባሌ ቃላቶችን አልባሌ ንግግሮችን የምናደርግ ከሆነ የረመዳን ወር በጣም ወሳኝ ወርና በጣም እንግዲህ በሁሉም ነገር በኸይራቶች ብቻ የምንሰማራበት የስልጠና ወር ስለሆነ በዚህም ወር ካላስፈላጊ ቃላቶች ካላስፈላጊ ንግግሮች መቆጠብ ነው ማለት ነው። በረመዳን ወር ውስጥ የተለያዩ በራሪ ወረቀቶች፣ ካሴቶች በምስጊድም በስራ ቦታና በሰፈር ውስጥ በየከተማው ማለት ነው ለተጠቃሚዎች ጽፈው እንግዲህ መበተን ማዳረስ አሊያም ደግሞ ይህንን በመስራት ለሚታወቁ ማህበራት በመደገፍ በገንዘብም በጉልበትም በመደገፍ እንግዲህ ለፈላጊዎች እነዚህ ጽሁፎች እነዚህ በራሪ ወጥቶች እንዲደርሱ ማድረግ ነው። በረመዳን ወር ኢንሻአላህ እንዲህ አይነት ስራዎችም ይሰራሉ እዚህኛ ጋር ባንኪም Islamic Media Network በረመዳን እንግዲህ ከሚሰራቸው ስራዎች መካከል አንደኛው የሰላት ሰዓቶች አምስቱን ወቅት ማለት ነው እንግዲህ ሁሉም እንደየአካባቢው ይለያያል እና እነዚህ ሰዓቶችም ከኢንተርኔት ድረገጾች ይገኛል እና የፈንኪም ሬዲዮ ድርጅትም እንደዚህ አይነቶቹን ከኢንተርኔት እየሰበሰበ በእኛ አካባቢ ላሉት እስከ ገጠር ድረስ ማለት ነው ሰዓታቸውን ከኢንተርኔት እየወሰደ በወረቀት እያተመ ጽፎ print አድርጎ ያሰራጫል እንግዲህ እና ከዛ ውጪ ደግሞ በከተማ ውስጥ አንዳንድ ጠቃሚ የሆኑ ጽሁፎችን እንደዚሁ ይበትናልና እንዲህ አይነት ስራዎችን ከተቻለ በጉልበት እነሱን በማገዝ መበተን። ከዛ ውጪ እነዚህ ጽሁፎች ደግሞ ውጪ ያው ያስፈልጋቸዋል ተጽፈው print ምናምን መደረግ ወረቀቶች አሉ፣ ቀለም ምናምን ነገር አለ። ለነዚህ ቁሳቁሶችም በገንዘብም ረድተን ዳዕዋው ቢሰፋ ትልቅ አጅር አለው ማለት ነው። ያው ነገር ከበጎ አድራጎት ማህበራት ጋር በመተባበር የአፍጥራ ፕሮግራሞች በመጠቀም ወደ አላህ ጥሪ ለማድረግ መሞከር ነው። እንግዲህ ያ ማለት ምንድነው? ከተቻለ አንዳንድ የአፍጥራ ፕሮግራሞች ይዘጋጁና እዛ ላይ ህዝበ ሙስሊሙ የጾመው መጥቶ እንዲያፈጠር ይደረጋል። በማፍጠራቸው ብቻ እንግዲህ የጸዋሚዎቹንም አጅር እናገኛለን። ከዛ ውጪ እዛው ላይ ደግሞ አንዳንድ ምክሮችን መስጠት ነው ኢንሻአላህ። እዚህም እኛ አካባቢ እንግዲህ ኸይር ፈላጊ የሚል ፕሮግራም አለ። ከሀብታሞች ወይንም ሀብት ካላቸው ሰዎች ገንዘብ እየሰበሰብን እየሰበሰብን ለተቸገሩ ወገኖች ዘይት፣ ሩዝ፣ ደቂቃ እየገዛን እንግዲህ ከተማ ውስጥም የምናድልበት ስራም አለ። ስለዚህ በእንዲህ እንዲህ አይነቱ ስራ ላይም መሳተፍ ጥሩ ነው ማለት ነው እንሻላ ውድና የተከበራችሁ የፈንቲም ሬዲዮ አድማጮቻችን በረመዳን ውስጥ ምን ምን ማድረግ አለብን የሚሉት እንግዲህ ጥቂት ነጥቦች እኔንም እናንተንም ያስታውስኩበትን በዚህ ቋጭና አሁን በቀጥታ ወደ ዛሬው የመጀመሪያው ፕሮግራማችን እናመራለን።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 ከዛ በፊት እንግዲህ ጾም ማለት ምን ማለት ነው የሚለውን እንይ። ባለፈው ክፍል ሶስት ላይ ስለ መስፈርቱ ተመልክተናል። ዛሬ የምናየው ደግሞ ጾም ማለት ምን ማለት ነው ነው ማ ማዕና ሰውም ሰውም ሲባል ሉገተን ወሸርዓ ቋንቋዊ ፍቺው ምንድነው? ሃይማኖታዊ ፍቺውስ ምንድነው ብለን እንመልሳለን። አሰውሙ ሉገተን አልኢምሳክ በአረብኛ ቋንቋ literal የሆነው meaning ቀጥታ ፍቺው ሰውም ማለት መቆጠብ ማለት አንድን ድርጊት ከመፈጸም አንድን ነገር ከማድረግ መቆጠብ መተው ጾም ይባላል። ማንኛውም ከመናገርም ዝም ካለ ጾመኛ ነው ማለት ነው ሰውየው። ከምን ጾመ ሲባል ከንግግር ማለት ነው፣ አይናገርም። ይሄ በአረብኛ ሳይሆን በእኛም እንግባባበታለን፣ በቋንቋችንም እንጠቀምበታለን። ለምሳሌ በንግግሩ በጣም ያሰለቻችሁን ሰው ምን አለ አፍህ ቢጾም ትሉታላችሁ። ለምን አፍህ አይጾምም ማለት አትናገር ነው። በቃ መናገር ይቅርብህ አቁም ነው። እጅህ ይጾም ማለት ከመንቀሳቀስ ያለ አግባብ ከመወራጨት እዛም እዚህም ከመወርወር ይቆጠብ ነው። ሰውም ማለት አልኢምሳክ መቆጠብ ማለት ነው። ሸሪዓዊ ፍቺው ግን ምንድን ነው? ሃይማኖታዊ ትርጉሙ ጾም ሲባል አሶውሙ ሸርዓን አልኢምሳኩ ቢንየቲን በልብ ከመነየትና ከመወሰን ጋር መቆጠብ ነው። ከምንድን ነው የምንቆጠበው? አኒል ሙፈጢራት ጾምን ሊያበላሹ ግለሰቡን ሊያስፈጥሩ ከሚችሉ ነገሮች በጠቅላላ ሚን ጥሉዕ ልፈጅር ታኒ ሚን ጡሉዕ ፈጅር ታኒ ከሁለተኛው ጎህ መቅደድ ከትክክለኛው ፈጅር ወይም አዛን መሰማት ጀምሮ ኢላ ጉሩብ ሸምስ እስከ ፀሐይ መግባት እስከ ፀሐይ መጥለቅ ድረስ ባለው ጊዜ መካከል ለአላህ በመጾም ነይተን ጾምን ከሚያበላሹ ነገሮች ሁሉ መቆጠብ ጾም ይባላል። አሁን እዚህ ሃይማኖታዊ ፍቺው ላይ ሃይማኖታዊ ትንታኔው ላይ ሁለት ማዕዘንን አግኝተናል ማለት ነው። እነሱን ነው የምናየው አርካን የተባሉት። አንደኛ አንያ ንያ መኖሩ የመጀመሪያው ረሱል ሰለላሁ ዐለይሂ ወሰለም ኢነመል አዕማሉ ብለዋል። ስራ የተባለ ነገር በጠቅላላ አላህ ዘንድ ተቀባይነት የሚኖረው ባለቤቱም ተጠቃሚ የሚሆነው ቢንያ በንያ ነው። ሰውየው ከልቡ ወስኖ ከልቡ አቅዶ በተገበረው ነገር ነው። ምን እንደምንሰራ መጀመሪያ ማሰብና መወሰን አለብን ማለት ነው። ኢኽላስ ከመኖሩ ጋራ ማለት ነው። የመጀመሪያው የጾሙ መስፈርት ንያ ነው። አላህ ፍቃዱ ሆኖ ረመዳን ሲደርስ ምሳሌ ልስጣችሁና ነገ ማለት ነው ዛሬ ማታ ተራዊሕ ሰገድን ቅያሙ ረመዳን ተጀመረ ነገ ጾም አንድ ተብሎ ረመዳን ይጀመራል ከተባለ ዛሬ በሌሊቱ ክፍል በልባችን ምን ማሳደር አለብን? አላህ እድሜ ሰጥቶ በህይወት ካቆየኝ ነገም እጾማለሁ የሚል ንያ በልባችን ማደር አለበት። ድንገት እኛና ነገ ወይም የረመዳን አንደኛው ቀን ስለተገናኘን ብቻ አይደለም የምንጾመው። ቅድሚያ በልባችንም ለመጾም ወስነን ንያን ማሳደር አለበት። ነገን ከሙስሊሞች ጋር አብሬ እኔም ምን አደርጋለሁ እጾማለሁ። ለጾም ንያ ያስፈልገዋል። ይህንን በተመለከተ ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? መን ለም ዩጅሚዕ ሲያመ ቀብለ ልፈጅሪ አው ሚን ለይል ከሌሊቱ ክፍል ወይም ከፈጅር በፊት የጾምን ንያን በልቡ ያልሰበሰበ ሰው ፈላ ሲያመ ለህ ጾም የለውም ይላል። ረዋሁ ትርሚዚ ኢማሙ ትርሚዚ በሱነናቸው 730ኛው ሐዲስ ላይ ዘግበውታል። ንሳኢም እንደዚሁ በሱነናቸው 2334ኛው ሐዲስ ላይ ዘግበውታል። እናም ሸይኹ አልባኒ ሰሂሁ ትርሚዲ 583ኛው ሐዲስ ላይ ሰሂህ መሆኑን ገልጸዋል። ስለዚህ ንያን ምን ማድረግ አለብን? በሌሊቱ ክፍል ማሳደር አለብን። በሌሊቱ ክፍል ከዛሬ መግሪብ በኋላ አንስቶ እስከ ፈጅር አዛን መሰማት ድረስ ያለው የሌሊቱ ክፍል በጠቅላላ የንያ ሰዓት ነው ማለት ነው። ግዴታ መጨረሻ ላይ ማለት አይደለም። ከዛሬ መግሪብ በኋላ ምክንያቱም ዛሬ አንድ ሰው ከጾመ በኋላ መግሪብ ደርሶ ቢያፈጥር already የጾመበት ቀን ምን ሆኗል? ተጠናቋል፣ አለቀ። ከዚህ ከኢፍጣር ሰዓት አንስቶ ፈጅር እስኪሰማ ድረስ ያለው የሌሊቱ ክፍል ደግሞ የቀጣዩ ቀን ነውና ሌሊቱ በዚህ ረጅም ሌሊት ውስጥ አንዷን ሰዓት ላይ መርጠን በልባችን ንያን ማሳደር አለብን። ነገን ምን እንደምናደርግ እንደምንጾም ነገን ካሰብነው ነገን በጾም ለማዋል ልባችን ውስጥ ውል ብሎ ከገባ ሐሳቡ ከመጣ ነይተናል ማለት ነው already። ይህንን በተመለከተ ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ምን ይላሉ ومن خطر بقلبه أنه صائم غدا ነገ ጾመኛ እንደሚሆን በልቡ ላይ ውል ያለበት ሰው የረመዳንን ሁለተኛ ሶስተኛ ቀን ይሆናል ነገ ነንም ኢንሻአላህ ጾማለሁ የሚልን ሐሳብ በውስጥ ያስቀመጠ ሰው አነሁ ሳኢም ጾመኛ ነው ማለት ነው። ፈቀድ ነዋ ነይቷል። ስለዚህ ንያው ምን ሆኗል? ተገኝቷል ማለት ነው። ንያ ሲባል የተለየ ቋንቋ የለውም። የቃላት መድቀም እንዳለብን ንያ ሲባል የተለየ ሰዓት የለውም። በየትኛው ሰዓት ነው የምነይተውም አይባልም። በሌሊቱ ክፍል እስከሆነ ድረስ የትኛውንም የሌሊቱን ሰዓት ተጠቀም፣ የትኛውም ስፍራ ላይ ሁን የትኛውም አይነት ቋንቋ ተራጋሪ ሁን፣ ልብህ ከወሰነ ከነየተ አለቀ ነይተሃል ማለት ነው ከዛ ውጪ ብዙ ጊዜ የምንፈጽመው አንድ ስህተት አለ ነወይቱ صوم غد فرض شهر رمضان هذه السنة إيمانا واحتسابا لله تعالى ومحلها القلب የንያ ቦታው ልብ ነው ይላሉ የኢስላም ሊቃውንቶች ዑለማዎች አንደበት አይደለም ምላስ አይደለም በልብህ ነው የምትነይተው ለማን ነው ነወይቱ ብለህ የምትነግረው ወስኛለሁ ነየትኩኝ ሰው መገዲን የነገውን ቀን ጾም ፈርድ ሸህሪ ረመዳን የረመዳን ወር ግዳጅ የሆነብኝን هذه السنة የዚህን የዘንድሮውን ዓመት ኢማናን ወህቲሳበን በግዳጅነቱ አምኜ አጅሩንም ከአላህ ዘንድ ተሳስቤ ሊላሂ ተዓላ ይሁልኝ ስሙልኝ ሳይሆን በኢኽላስ ለአላህ ብዬ ልጾም ወሰንኩ ትላለህ መናገር አያስፈልግም እንደውም ቢድዓ ነው ነው ልብህ ነው የሚወስነው ነገን እንደምትጾም በውስጥህ ካሳደርክና በውስጥህ ካናገርከው አለቀ፣ በቂ ነው። ያ ነው። በመስጂዶች ውስጥ ተራዊ ተሰግዶ ዊትር ሊሰገድ ሲል አንዳንድ ሙአዚኖች ወይ አንዳንድ ኢማሞች ነወይቱ እያሉ የሚናገሩት አንተን ለማስታወስ ነው። ንያን አትርሳ ነው። ኢማምና ሙአዚንን ተከትለህ አንተም ነወይቱ በል ማለት አይደለም። ንግግር አያስፈልግም፣ እንዳትረሳው ነው። ስለዚህም ንያ የመጀመሪያው ሩክን ነው፣ ማዕዘን ነው፣ ግድ ነው። በንያ ነው ልንሰራ የሚገባው። ልብህ ላይ ካደረ የነገ ጾመኛ መሆነ በዛሬው የሌሊቱ ክፍል ልብህ ላይ ካሳደርክ ነወይተ ነይተሃል ማለት ነው። ንያ ውስጥ አድሯል። ያ ነው ኢንሻአላህ ነገ ዙሁር ምሳ እንትና ቤት ይሄዳለሁ ረቢዕ ጋር ይሄዳለሁ ብለህ ነየት ትናገራለህ እንዴ? ነገ በምሳ ሰዓት ረቢዕ ቤት ሄጄ የተሰራ ጥብስ ልበላ ትላለህ እንዴ? አትልም። ልብህ ላይ ካደረ ቀጠሮ ይዘሃል ማለት ነው። already ውስጥህ ወስኗል። ነገ ወንድምህ ጋር እንደምትሄድ የነገውን ቀን በልብህ ነይተው ነው። በቃ ባጭሩ መልእክቱ ግልጽ ይመስለኛል። ወንድም እህቶች፣ ግን እዚህ ላይ የሚነሳው ጥያቄ ምንድን ነው? በእያንዳንዱ ሌሊት መነየት ያስፈልገኛል ወይስ የመጀመሪያው ሌሊት ለሰላሳውም በአንድ ጊዜ ከነየትኩኝ ከዛ በኋላ ባልነይት በቂ ነው ወይ? ይሄ በዑለማዎች መካከል ትልቅ ኺላፍ ያለበት ነው። ሐዲሱ እንደሚለው በእያንዳንዱ ሌሊት ንያ ያስፈልጋል የሚሉ ብዙ ዑለማዎች አሉ። ለሰኞ ቀንም ሰኞ ነው፣ ለማክሰኞም ሌላ ነው፣ ለሮብም ሌላ ነው። በእያንዳንዱ ሌሊት ምን ማድረግ አለብኝ? መነየት አለብኝ። አይ የመጀመሪያው ሌሊት ላይ ለሰላሳውም ከነየተ በቂ ነው የሚሉ አሉ። ኺላፍ አለበት። so الخروج من الخلاف مستحب ከኺላፍ መውጣት በራሱ ሙስተሐብ ነው። ዒባዳችንም እንዲበላሽብን ራሳችንን አደጋ ላይ መጣል አንፈልግም እና በእያንዳንዱ ሌሊት አቅማችን በቻለ መጠን እንነይት። ሁሌ መነየቱ ላይ ምንም ኺላፍ የለውማ። አሁን ኺላፍ የመጣው በመጀመሪያው ቀን ለሁሉም መነየቱ ላይ ነው። ከዚህ እንውጣ። ትክክለኛ ዑለማዎች ራጂህ የሆነውን ቀውል እስኪነግሩን ድረስ እኛ በእያንዳንዱ ሌሊት ምን ማድረግ አለብን? ልንነይት ያስፈልገናል። የነገ ጾም ያለንያ ጾም የለም። ምግብ ያጣም እኮ ቀኑን ሙሉ ጾሞ ሊሆን ይችላል። ቁርስ፣ ምሳ ሳይበላ ግን ጾመኛ አይባልም። ለሽ አለያማ ነይቶ አይደለም ምግብ አጥቶ ነው። ምግብ ቢያገኝ ይበላ ነበር። ስለዚህ ጾሙ የሚለየው በምን መሆኑ ነው? በንያ መሆኑ ነው። ነገን ለመጾም ለጌታው ብሎ እንደሚጾም በልቡ ንያን በማሳደሩ ነው። ይሄ አንደኛው ነው። ሁለተኛው ሩክን ደግሞ አልኢምሳክ መቆጠቡ ነው። ፈጅረ ሳዲቅ እውነተኛው ጎህ ከታየበት ወይንም ፈጅር አዛን ከተሰማበት ወቅት አንስቶ መግሪብ አዛን እስኪሰማ ድረስ ወይም ፀሐይ እስክትጠልቅ ድረስ ባለው ጊዜ መካከል ጾምን ሊያበላሹ ከሚችሉ ነገሮች ሁሉ መቆጠብ ያስፈልጋል። ሁለት አዛን ባለባቸው ቦታዎች ላይ ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም إن بلالا يؤذن بليل አሉ። ቢላል በሌሊት የመጀመሪያውን የፈጅር አዛን ያደርጋል። فكلوا واشربوا አሉ። ታዲያ ብሉ ጠጡ አሉ። حتى يؤذن ابن أم مكتوم عبد الله ابن أم مكتوم رضي الله عنه أذان سكيل درسال እሱ አዛን ካለ ማቆም ነው። ዛሬም በአንዳንድ ቦታዎች ላይ ሁለት አዛን የሚሰማ ከሆነ ሁለተኛው አዛን እስኪሰማ ድረስ ወይም ጎህ መቅደሉን ፈጅረ ሳዲቅ ትክክለኛው ጎህ መቅደሉን በምልክት የምናውቅ ካለን ያ ጎህ እስኪቀድ ድረስ ማን ነው ያ ጎህ ከቀደደበት ሰዓት እስኪቀድ እንበላለን። ከዛ ሰዓት ጀምሮ እስከ መግሪብ ድረስ እንቆጠባለን። ጾምን ከሚያበላሹ ነገሮች መብላትም ሆነ መጠጣት፣ ከባለቤት ጋራም እንደዚሁ የፍቅር ጨዋታ መጫወት ማለትም ግንኙነት መፈጸም የመሳሰሉት ሌሎች ጾምን ሊያበላሹ ከሚችሉ ነገሮች ምንድነው እሱ? ወደፊት እንመጣለን። ጾምን የሚያበላሹ ነገሮች ምን ምንድን ናቸው የሚለው ዋናው አሁን የተፈለገው ምንድነው? ሁለቱ ማዕዘን እንዳይጠፋ ነው። አንደኛ ንያ ነው። ሁለተኛው ምንድነው? ጾምን ከሚያበላሽ ነገር ከፈጅር ጎህ መቅለድ ከፈጅር አዛን ጀምሮ እስከ መግሪብ አዛን ወይም ፀሐይ መጥለቅ ድረስ ባለው ጾምን ከሚያበላሽ ነገር መቆጠብ ነው። ይህንን ነው ልናደርግ የሚገባው። ማስረጃችን ስለዚህ ምንድነው? ለኢምሳኩ ሲባል ጌታችን ሱረቱል በቀራ ቁጥር 187 ላይ የተናገረው በማዕራፍ 2 ቁጥር 187 ላይ ጌታችን ምን ይላል? ወኩሉ ወሽረቡ አለ። በሌሊቱ ክፍል ብሉ፣ ጠጡ ሐታ የተበየነ ለኩም ጊዜው ግን እስከዚህ ነው አለ። እስከ መቼ ሐታ የተበየነ ለኩም ለእናንተ እስኪገለጽላችኋል ምኑ አልኸይጡ ልአብየዱ ነጩ ክር ሚን አልኸይጥ ልአስወድ ከጥቁሩ ክር ተለይቶ እስኪገለጽላችሁ ድረስ ነዋል ሰሃባዎች በዚህ ጉዳይ ተሸውደው ነበር አድይ ብን አቢ ሐቲም ረዲየላሁ አንሁ አንዱ ነው ምን ያደርጉ ነበር ሰሃባዎች በአንደኛው እግሩ ላይ ነጭ ክር ያስር ነበር በሌላኛው እግሩ ላይ ጥቁር ክር ያስርና በሌሊት ተነስተው ሰሁርን ይበሉ ነበር ሰሁርን ይበሉ ይበሉና እንዲህ ዞር እያሉ እግራቸውን ያያሉ። ነጩ ክር ከጥቁሩ ተለይቶ እስኪታየው ድረስ ነው። ቁርአኑም ያለው ያንን ነው። ነጩ ክር ከጥቁሩ ተለይቶ እስኪታይ፣ ጨለማው ግን ነጩን ክር አጉልቶ አላሳየውም። ያየዋል፣ የለም። ይበላል፣ ይበላል፣ ይበላል፣ ያየዋል፣ የለም። ይነጋባቸው ነበር። ረሱል ሰለላሁ ዐለይሂ ወሰለም ዘንድ መጥተው ስሞታ አቀረቡ። የአላህ መልእክተኛ ማብራሩላቸው። አንቀጹም ወረደ። ምን የምትለዋ ቃል ቀጥሎ ሚነል ፈጅር የምትለዋ ከፈጅር ከጎህ የሆነው አለ ስለዚህ እዚህ ጋር የተፈለገው ነጭ ክርና ጥቁር ክር ሐቂቃኛ የምናውቀው ክር ሳይሆን የሌሊቱ ጨለማና የንጋቱ ብርሃን ነው የተፈለገው ሚናል ፈጅር ነው ያለው ከጎህ የሆነው አለ ስለዚህ የሌሊቱ ጨለማ ከጎህ መቅደድ ጋር እስኪለይላችሁ ማለት ጎህ እስኪቀድ ብርሃኑ ወገግ ብሎ እስኪጀምር ነበር ማለት ነው እና ይሄ እስኪሆን ድረስ ብሉ ጠጡ ከዛስ ጎህ ከቀደደ ወይም ፈጅር መግባቱ ከታወቀስ ثم أتموا الصيام إلى الليل እስከ ሌሊት ድረስ ጾማችሁን ሙሉት አለ ሌሊት ሲባል በአገር ቤት እንደምናውቀው ማታ ምሽት እኩለ ሌሊት ሳይሆን ፀሐይ መጥለቅ ነው ፀሐይ ከጠለቀች ከገባ በኋላ ሌሊት ነው መሸ እንደምንለው ማለት ነው ሌይል ተብሎ ነው የሚጠራው እስከዚህ ድረስ ጾማችሁን ሙሉ ብሏል እና መቆጠብ ያስፈልገናል ከፈጅር ጎህ መቅደድ አንስቶ እስከ ፀሐይ መጥለቅ ወይም የመግሪብ አዛን መሰማት ድረስ ማለት ነው እነዚህ ሁለቱ ምንድናቸው? የጾም አርካን ዋና ማዕዘን ናቸው። ረመዳን ረመዳን ረመዳን የዛሬው ፕሮግራማችን በመጠኑ ይህን ይመስላል አላህ ሰምተው የሚተገብሩ ያደርገን አላህ ከፈቀደ ክፍል ስድስት ላይ ሱነኑ ሰው በእያንዳንዱ የጾም ቀን ውስጥ ተወዳጅ የሆኑ ሱና ተግባራትን በተመለከተ በአላህ ፍቃድ እንመለከታለን ጀዛኩም ላሁ ኸይራ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ አዑዙ ቢላህ ምን አሸይጣን ረጂም لا يستوي أصحاب النار وأصحاب الجنة أصحاب الجنة هم الفائزون لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله وتلك الأمثال نضربها للناس لعلهم يتفكرون هو الله الذي لا إله إلا هو عالم الغيب والشهادة هو الرحمن الرحيم هو الله الذي لا إله إلا هو الملك القدوس السلام المؤمن المهيمن السلام المؤمن المهيمن العزيز الجبار المتكبر سبحان الله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 በተነሳው እንግዲህ ትምህርት ላይ ዛሬ ብቻ አይደለም ላለፉት ቀናትም ከጾምና ከረመዳን ጋር የተያያዙ የተለያዩ ርዕሰ ጉዳዮችን እያመጣልን ነበረ። ኢንሻአላህ አሁን ደግሞ በሚቀጥለው በረቡ ፕሮግራማችን ሌላ ርዕሰ ጉዳይ ይዞልን የሚመጣ ይሆናል ማለት ነው። አሁን ወደሚቀጥለው ፕሮግራማችን ከማምራታችን በፊት ደግሞ ጥቂት ነጥቦችን ላክልበት። በረመዳን ወር ውስጥ ከተቻለ ማለት ነው የሰፈሮችን ድሃዎች ወይንም የተቸገሩትን ጠያቂ ቤተሰብ የሌላቸውን የቲሞችን የመሳሰሉትን ማለት ነው ለይተን በማወቅ በሚቻለን መጠን በገንዘብና በማህበራዊ ጉዳዮች መተባበር ይኖርብናል ማለት ነው። ለምሳሌ የፍጡራ ራሱ የማያገኙ ሊኖሩ ይችላሉ፣ የተቸገሩ ማለት ነው፣ ጠያቂ የሌላቸው የታመሙ፣ ከዛ ውጭ ደግሞ እስር ቤት ያሉ ሙስሊሞችም አሉ። ከተሻለ እንግዲህ እነዛንም ሄደው መዘይርና አንዳንድ ፍጡራዎችን ለነሱ ይዞ መሄድ ትልቅ አጅርም አለው በአላህ ዘንድም ውዴታን ያስገኛል ማለት ነው ሌላ ነጥብ ደግሞ ለምሳሌ ሰላትን አጥብቀው ለሚሰግዱ በጀማዓ ሁል ጊዜ ሄደው ለሚሰግዱ ማለት ነው አምስቱን ወቅት የሚሰግዱ ካሉ ከዛ ውጪ ደግሞ ሰላቱ ተራዊህ የሚሄዱ ካሉ ከዛ ውጪ ደግሞ ሐፍዘል ቁርአኖችን ቁርአንን ሐፍዘው በየመስጊዱ ሰላቱ ተራዊህ የሚያሰግዱ ልጆች አሉ እንደዛ አይነት ልጆችም ማበረታቻ እንዲሆን ማለት ነው አንዳንድ ሽልማቶችን ቢደረግላቸውና ቢሰጣቸው ይህም ትልቅ አጅርና ትልቅ ኸይር ስራ ነው ማለት ነው። ሌላ ነጥብ ደግሞ ወጣቶችን ከእድሜያቸውና ከልማዳቸው ጋር የሚሄዱ የበጎ ፈቃደኝነት ስራዎች ላይ እንዲሳተፉ እድል ማመቻቸትም ያስፈልጋል። እንግዲህ ብዙ እንግዲህ የኸይር ስራዎች አይጠገቡም። የኸይር ስራ ሁል ጊዜ አስፈላጊ ነው። ልክ እኛ ሁል ጊዜ ምግብ ለሰውነታችን እንደሚያስፈልግ ሁሉ የኸይር ስራቶች ደግሞ እንደዚሁ ያስፈልጉናል ማለት ነው። ስለዚህ የተለያዩ የኸይር ስራቶችን በመፍጠር እንደዛ አይነት ኸይር ስራቶች ላይ ደግሞ ሰዎች እንዲሰማሩ ማድረግ ለምሳሌ መስጊድ ማጽዳት ሊሆን ይችላል፣ ከተማ ማጽዳት ሊሆን ይችላል። ሰፈር አካባቢ አንዳንድ ቦታ አሉ ጉድጓዶች ምናምንና ሰዎች በሚሄዱበት ጊዜ በተለይ ሌሊት አካባቢ የሚወድቁባቸው አካባቢዎችና ለመሄድ አስቸጋሪ የሆኑ ቦታዎች ከተቻለ እንደዛ አይነት ቦታ ሄዶ መጠገን፣ ካልሆነ ደግሞ ምሽት ላይ ስለሆነ አደጋ ብዙ ጊዜ የሚፈጠረው እዛ አካባቢ ላይ እንደ አምፖልና እንደ መብራት ማስገባቱ ይሄም ትልቅ አጅራለሁ ማለት ነው። ሌላ ነጥብ ደግሞ ለየቲም ለተቸገሩ ሰዎች በአጠቃላይ ደግሞ ዲኑን ለሚኸድሙና ገቢ ለሌላቸው ሰዎች እርዳታና ድጋፍን እንዲያደርጉ መበረታታት ነው እንግዲህ ኢንሻአላሁ ተዓላ እንግዲህ እነዚህ በረመዳን ወር ውስጥ ከሚሰሩ የኸይር ስራቶች መካከል ጥቂቶች ናቸው ኢንሻአላ ወደፊትም እንግዲህ ሌላ እንደዚህ አይነት መሰል ጠቃሚ ምክሮችን የምናቀርብላችሁ ይሆናል። አሁን ወደ ዛሬው የሁለተኛው ፕሮግራማችን እናመራለን። ይህ ፕሮግራማችን ልዩ ዝግጅት ነው እንግዲህ በዚሁ ከረመዳኑ ጋር አያይዤ ያቀረብኩላችሁ ነው። አንድ ቤት ጎራ ብዬ ነበረ እና እስቲ ኢንሻአላሁ ተዓላ እዛ ቤት ምን ምን አደረግን ምን ምን ሰራን የሚሉን ደግሞ ከፕሮግራሙ የምንረዳ ይሆናል በቀጥታ ወደ ፕሮግራሙ ውድና የተከበራችሁ የፈንኪም ሬዲዮ አድማጮቻችን አሁንም ልዩ የረመዳን ዝግጅቴን ይዤ ዳግም ተመልሼ መጥቻለሁ። አልሐምዱሊላህ ረብል ዓለሚን። እንደሚታወቀው ረመዳን ሲገባ ብዙ ነገሮች ይከሰታሉ። የማህበረሰቡ ኑሮ ከሌላ ወራቶች በተለየ መልኩ በረመዳን ወር ላይ ቀየር ይላል። እንግዲህ መቼስ ዱሮ እንደነበረው ህይወት አይቀጥልም። ብዙ የሚቀያየሩ ነገሮች አሉ። በተለይ የረመዳን ወር ሲመጣ አንደኛው የሚታወቀው ብዙ ጊዜ ቤት ውስጥ የሚሰሩ ስራዎች ይኖራሉ። ከሌላው ጊዜ በተለየ መልኩ እንግዲህ አዳዲስ ምግቦችም አዳዲስ ስራዎችም የሚሰሩት ነገሮች አሉ። ከዛ በተጨማሪ ደግሞ ዋናውና ትልቁ ነገር ደግሞ የዒባዳ ነገር ነው። በረመዳን ወር ጊዜያችን ማለፍ ያለበት በዒባዳ እንደሆነ ይታወቃል። ቀኑ ሙሉ መጾም አለ። ከዛ ውጪ ሰላቶችን ማብዛት አለ፣ ዚክር ማድረግ አለ፣ ቁርአን መቅራት አለ፣ ምሽት ላይ ወደ ተራዊህ ሄዶ መስገድ አለ። ከተራዊህ በኋላም እንግዲህ እንደየ የራሱ ልማድ ይኖረዋል። ለምሳሌ እኛ ጋር ወደ ሀረርጌ ብትመጡ በጀምዓ ነው እንግዲህ በ group በ group ሆነው በየሰፈሩ የቁርአን ቅራቶች አሉ። ለምሳሌ አንድ ቤት ውስጥ አስር ሰው ካለን አንዱ ይጀምራል ቁርአን የተወሰነ አያቶችን ከቀራ በኋላ ሲደክመው የሆነ ቦታ ላይ ያቆማል። ከዛም የሚቀጥለው ደግሞ ከዛው ጀምሮ ንባቡን ይቀጥላል። ያም ሁለተኛው እንግዲህ እስከ ተወሰነ ከቀራ በኋላ ለሶስተኛው ደግሞ ከዛው ይቀጥላል። እንግዲህ አንዱ ደግሞ ሲቀራ ሌላው የተቀሩት ዘጠኞቹ ምንድን ነው ያደምጣሉ ማለት ነው። ቁርአኑን ከፍተው እየተካተሉ ማለት ነው። ልክ እንደዚህ አይነት ጀማዓዎች አሉ። ከዛ ውጪ ደግሞ ዱዓ ብቻ የሚደረግባቸው ሰፈሮችም አሉ። እንዲህ በጀማዓ ተሰብስበው እንደገና አንዳንድ ማህደራዎች ተዘጋጅተው አንዳንድ ትምህርቶች የሚሰጡባቸው ቦታዎች አሉ። በዛ ሁኔታ ነው እንግዲህ የሚያሳልፉት እና ሌሊትም እስከ ስሑር ድረስ የመቆየትም ነገር አለ። አንዳንዴም እስከ ፈጅር ሰላት የመቆየት ነገር አለ። ይሄ እንግዲህ ረመዳኑ ይዞ የመጣው ነገር ነው። በዚህ ውስጥ ታዲያ ሴቶች ይጨናነቃሉ። ለምሳሌ ጠዋት ይነሳሉ፣ ቤት ያስተካክላሉ። ከሰዓት በኋላ ደግሞ ይሄን ፍጡራ መስራት ይጀምራሉ። ሳምቡሳው፣ ሾርባው፣ ባጂያው፣ ካካው፣ ኩስኩስ ስንት ነገር ይሰራል። ከዛም እንግዲህ እራት እንደገና ይሰራል። ልክ ደግሞ የሰላት ወቅት ሲደርስ ሴቶች ለወንዶች ያቀርባሉ ማለት ነው። እነዚህ አሁን የሰሩት ፍጡራዎች ከዛም ይበላል እንግዲህ ይህ ሲበላ ደግሞ ወንዶቹ ተነስተው ቀጥታ ወደ መስጊድ የሚሄዱት፣ ሴቶቹ ግን አሁንም እነዛን እቃ ያነሳሳሉ። ያንን እቃ ያነሳሱና ምን ይጀምራሉ? አሁንም ማጠብ፣ ማስተካከል፣ ቤት ማጽዳት ይጀምራሉ ማለት ነው። በዚህ መሀል እንግዲህ ምናልባት አላህ ያገራላት ብቻ ካለች ነው እንጂ ወደ ተራዊት የምትሄደው አብዛኞቹ እህቶች ወደ መስጊድ አይሄዱም ማለት ነው። ምክንያቱም እንግዲህ ቀኑ ሙሉ ሲሰሩ ነው ያሉት፣ ደክመዋል። አሁንም ገና ስራቸው አላለቀም። ገና እንግዲህ ፍጡራ ምናምን የተበላበትን ሳህን ይህን ይህን እያነሳሱ እያጠቡ ቤት እያስተካከሉ ሰው መስጊድ ሄዶ ተራዊህ የሚጀምርበትን ጊዜ አለ። ከተራዊህ መልስ ደግሞ የመተኛ ትድል አያገኙም። ምክንያቱም እንዳልኳችሁ በየቤቱ እንዲህ ጀማዓ ጀማዓዎች ስላሉ አሁን እንግዲህ ለነዛ ጀማዓዎች ደግሞ ሻሂ፣ ቡና እንደገና ሆጃ የሚባል ነገር አለ። ያ ያ ማፍራት አለ እና ሴቶች ላይ ጫና አለ ማለት ነው፣ የስራ ጫና። ስለዚህ እኛ ወንዶችስ ሴቶችን ስራ እንዴት ነው ማገዝ ያለብን? ሴቶቻችንን እህት ይሁኑ እናቶች ይሁኑ ከዚያ ውጪ ደግሞ ሚስቶች ይሁኑ ከነሱ ጋር ሆነን እነሱ የሚሰሩትን ስራ ተካፍለን ከነሱ ጋር እንዴት ነው መስራት ያለብን? ኢንሻአላህ ይሄ ነገር ወንዶች ሊያስቡበት ይገባል። ዛሬ እንግዲህ አንድ ፕሮግራም ሰርቻለሁ። የሆነ ቤት ጎራ ብዬ ነበር እዛው እኛው ጎረቤት አካባቢ አንዱ ቤት እንግዲህ ጎራ ብዬ እዛ አካባቢ ያለውን ሁኔታ ኢንሻአላሁ ተዓላ በምናብ አስቃኛቸዋለሁ። አብራችሁን ቆዩ። የቁርአን ኑር የዚክር ዓለም ለሙእሚኖች ፍቅር ሰላም መጣህልን ታላቁ ወር ሸያጢንን ልታባር ሰላም ይዘከ ረበና መርተህናል ለምስጋና ሱና ሆኖ እንደ ፈርድ ይዘህ መጣ ካላህ ዘንድ የባረካ የረሕመት የዒባዳ ብዛት የተውባ ቶር አንድነት ሐቆ ወዳጅ እውነት አድማጮች ኢንሻአላህ እንግዲህ እኛ ወንዶች እንዴት ነው እናቶቻችንን እህቶቻችንን ሚስቶቻችንን በተለይ ደግሞ በረመዳን ወቅት ስራ ልናግዛቸው የሚገባው የሚለው ርዕስ በዚህ ርዕስ ኢንሻአላህ ቆይታ እናደርጋለን እና በዚህ ምክንያት አንድ ቤት ጎራቢ ያለው ቤቱ እንግዲህ ሁለት ነው ጎን ለጎን ያሉት እና ሁለት ወንድሞቻቸው ተከራይተው የሚገቡት ማለት ነው። አንደኛው ወንድማችን መሐመድ ወይንም ማሜ ወጋየው ይባላል። ሌላው ደግሞ ሁሴን ዘከሪያ ይባላል። የሁለቱ ቤት እንግዲህ ጎን ለጎን ነው። አሁን እንግዲህ እኔም ሳምቡሳ ለመጠቅለል እሞክራለሁ። እዚህ ጋር አንድ እህታችን አለች፣ ናዲያ አብዲ ትባላለች። እሷም ሳምቡሳ እየጠቀለለች ነው። እኔ ደግሞ እንግዲህ ይሄንን ሳምቡሳ ጠቅልዬ ወይንም የተጠቀለለውን ለመጥበስ እሞክራለሁ ኢንሻአላህ። ያው እንግዲህ እንደምትሰሙት አሁን እኔ ሳምቡሳውን መጥበስ ጀምሬያለሁ። መጥበሻው ላይ ሳምቡሳውን እያስቀመጥኩ ነው። አዎ እንግዲህ ጭፍ እያለ ነው፣ እየሰማችሁት ነው። ሳምቡሳው እየተጠበሰ ነው። ብዙ ጊዜ እኛ ወንዶች እንግዲህ ሴቶችን እንጨቁናለን፣ ምክንያቱም ስራ ላይ አናግዛቸውም። በተለይ በረመዳን ወቅት ደግሞ ረመዳኑ ራሱ ለወንዶች የመጣ ነው የሚመስለው። ምግቡን ይሰራሉ፣ ቤት ያጸዳሉ፣ እቃ ያጥባሉ። እኛ ተኝተን ተነስተን ሰግደን እንደገና ተኝተን ተነስተን ሰግደን አፍጥራ ብቻ በልተን ከዛም ወደ ተራዊህ መሄድ ነው። እነሱ ከአፍጥራ በኋላም ይሄንን እቃ ሲያጥቡ ተራዊህ አይሄዱም። ስለዚህ እኛ ወንዶችም ከነሱ ጎን ቆመን ማገዝ እንዳለብን መልእክትን አሳልፋለሁ። ውድ የተከበራችሁ የፈንኪም ሬዲዮ አድማጮቻችን አሁን እዚህ ጋር ሁለት ባለትዳር ወንዶች አሉ። እስቲ በቅድሚያ ከአንደኛው እንጀምራለን። እስቲ ስሙን በማስተዋወቅ እንጀምራለን። ስሜ ሁሴን ዘከሪያ ይባላል። የት ነው የምትኖረው? እዚህ ምስራቅ አድርጌ ጉርሱም ወረዳ። ባለትዳር ነህ? ባለትዳር አሁን ወቅቱ እንግዲህ እንደምታውቀው የረመዳን ጾም ነው። የረመዳን ጊዜ ደግሞ ብዙ የሚሰራ ስራዎች አሉ። አፍጥራው ምናምን አለ ከዛ ውጪ ደግሞ የዒባዳ ስራዎች አሉ። ብዙ ጊዜ ሰላም የምናየው ምንድነው ሴቶች የቤት ስራውንም አፍጥራውንም እራቱንም ሲሰሩ ይውሉና ማታ ላይ ደግሞ ወደ ትራዊህ አይሄዱም። ለምሳሌ እንዴት ነው ባለቤትን ታግዛት አለ በዚህ ስራ ላይ ለምሳሌ አሁን እኔን ብነግርህ እኔን ብዙም ያ ብዙም አላግዛትም፣ ግን የተወሰነ ነገር አግዛታለሁ። እሺ ወደ ማታ ላይ ተራዊሽ ያው ትሄዳለህ እየመጣለሁ ጊዜ አብሮ ሲገለኝ አንድ ላይ አንድ ላይ ነው ያለው ባለቤት ትሄዳለች ትሄዳለች አንድ ቀን እንትን ብላ አታውቅም ቀርታ አታውቅም አታውቅም ማሻአላ ስለዚህ እሷም ይሄን ተራዊሽ ሰላት እንድትሰግድ የራስን አስተዋጽኦ ታደርጋለህ ማለት ነው ጠንካራ ነች እሷ ራሱ ከኔ ጠንካራ ነች አይ ማሻአላ በዚህ በኩል ደግሞ አንድ ባለትዳር ወንድማችን አለ በቅድሚያ እስቲ ስሙን በማስተዋወቅ እንጀምራለን ስሜ መሐመድ ወጋየው እባላለሁ መሐመድ ወጋየው ወደ እስልምና ተመልሰህ የመጣ ወንድማችን ነው መሰለኝ አዎ ማሻላ እንግዲህ ወቅቱ ያው እንደምናውቀው የረመዳን ወር ነው። በዚህ ጊዜ ደግሞ ያው ሴቶች ብዙ ጊዜ ስራ ይበዛባቸዋል። አፍጥራ ይሰራሉ፣ እራት ይሰራሉ፣ ምግብ ይሰራሉ፣ ቤት ይጠርጋሉ፣ ዕቃ ያጥባሉ። በዚህ ምክንያት እንግዲህ ብዙዎች ወደ መስጊድም ለስራ ሳይሄዱ ይቀራሉ። በቅድሚያ እስኪ ታግዛቸዋል አንተ ቤት ውስጥ? አዎ በጣም በጣም አግዛታለሁ። ምን ምን ነው እንግዲህ የምታግዛት? ያው ቃጢራ ስለማድር ጠዋት እንቅልፌ ሳይመጣ በፊት እቃ በማጠብ ቤት በማስተካከል ልጆቹን በማስነሳት ቁርስ በመስጠት ውሃ በማስቀዳት በተለያዩ ነገሮች አግዛታለሁ። እንግዲህ ጾም ነው መዋሸት አይሻልም። ከዛ ውጪ ደግሞ ባለቤት ከጎንህ ቁጭ ብላለች፣ እሷንም እንጠይቃታለን። አዎ ጠይቃት፣ ጠይቃት። <laughs> አየ ጅዛኩም ኸይረን። ሰላት ላይ እንዴት ነው ባለቤት ወደ ተራዊህ የሚሄድ አብራችሁ የሚሄድ ነገር እንዴት ነው? አዎ ተለያይተን ነው የምንሄደው። እሷም በፊና እኔም በፊና ነው የምሄደው ከጓደኞቿ ጋር። ልጆች አላት። ልጆቿን ያው ቤተሰቦቿ ጋር ነው የምታስቀምጠው። እና ቶሎ የምትይዝላት ውድና የተከበራችሁ የፈንጂ ሬዲዮ አድማጮቻችን ዛሬ እንግዲህ ያው አንድ ቤት ድቡ ሆናል። አፍጥራው እየተሰራ ነው። ሳምሳውም ባንጊያውም ካካውም እየተሰራ ነው። ወንዶቹም እዚህ ያው እያገዛችሁ ነው። በተለይ ያው ወንድማችን ሁሴን እየጠበሰ ነው። በአሁኑ ሰዓት ምን ነው ይሄ የሚባለው? እየጠበስከው ያለው ነገር ይሄ ካካ ይባላል። ካካ ከምንድን ነው የሚሰራው? ከደቂቃ ከዘይት ከስኳር እንቁላል አለበት እንቁላል እንጨምርበታል። አሁን ያው እንግዲህ ሳይ እየጠበስከው ነው። በደንብ ብሷል ግን በስሏል። በደንብ በስሏል። ምናልባት ጥሬ እንዳታስበላን ብዬ ነው ያልኩት። የረዳች ነው እህቴም የረዳች ነው እሷም የረዳች ነው። እሷ ደግሞ ያው ሳምቡሳውን እየጠበሰች ነው። አዎ ባለቤት እየጠቀለለች ነው። ሳምቡሳውን ሳም መጠቅለል ትችላለህ። በጣም ይከብዳል። ብዙ ጊዜ ሳምቡሳ መጠቅለል ትችላለህ። ላሳይ። አዎ እሺ፣ ታሳየኛለህ። ያሳያለህ። አይ እንዴ እንዴ። እዚህ ጋር ደግሞ አንድ እህታችን አለች። ያው ሳምሳውን በመጠቅለል ላይ busy ነች። በቅድሚያ እስቲ ስማን ታስታውቀን። አሰላም አለይኩም ወራህመቱላሂ ወበረካቱ። እኔ ናዲ አብዲ ይባላለሁ። ይሄ ወንዶቻችን እያገዙን ነው። በጣም ደግሞ ባለቤቴ በጣም በጣም በጣም ጥሩ ሰው ነው። ያው ሁሉም ነገር ይችላል። ከኔ ጋር እየሰራ ነው። ግን ካካው ተቃጠላ ተቃጠለ እየተባለ ነው። ተቃጥሎ እያወራ ነበር ከሷ ጋር እያወራ ነበር። አስተካክለው መጥበሻውን አራራራ እሺ እዚህ ጋር እንግዲህ ያው ሁሴንም ቀልቡ ወደኛ ስለመጣ ነው መሰለኝ አረረበት እና እንዴት ነው ባለቤትሽ መጠቅለል ይችልበታል? ሳምሷ ምናምን? ኧረ በጣም በጣም እያገዘኝ ነው። አታይ ማን ያስተማረው አንቺ ወይስ እሱ ራሱ ነው የተማረው? እኔ ነው ያስተማርኩት። ማሻአላ እንግዲህ ሁሴን እዚህ ጋር ካካው ያረረብህ ይመስላል። ምድጃውን አነሳው ከእሳቱ ላይ። አዎ ይሄን ከስል ተጨምሮብን ከስል ተጨምሮበት ነው ሳላውቁት ከስል ተጨምሮበት። እሺ እኔ እንግዲህ ያው ምናልባት የሙያ ነገር መስሎኝ ነው። አዎ ተጨምሮብን። ልጄም ሳምቡሳ እየጠቀለልኩ ነው። ሳምቡሳው እንዴት ነው አጠቃለሉ? አይ አዎ ሁሉም እኔም እንደዚህ ነው አቋም። አዎ ከዛ በኋላ ስጋውን ጨምርበት። ጨምርለት አይ እሺ በቃ ደቂቃውን አስነኪ። ያው ቆሻውን እናስነካዋለሁ። በእጅ ንካና አርገው ከዛ በኋላ ውድና የተከበራችሁ የፈንኪም ሬዲዮ አድማጮቻችን እንግዲህ ያው የሬዲዮ ፕሮግራም ስለሆነ ነው እንጂ የቲቪ ፕሮግራም ቢሆን ኖሮ ያው ሴርሞኒኑ ታዩት ነበር፣ ማየት ትችሉ ነበረ። ወንድማችን ሁሴን አሪፍ በሆነና አስደናቂ በሆነ አጠቃለል ማለት ነው ተክኖበታል። በዛ እየጠቀለለው ነው። ሳምሶንም እየጠበሰ ነው፣ ካካኑም እየጠበሰ ነው በአንድ በኩል። ታዲያ ምንድነው ያው ወንዶች ብዙ ጊዜ ከእህቶቻችን ጋር እንዲሁም ከባለቤቶቻችን ጋር ሆነው አንዳንድ ስራዎችንም መስራት እንዳለባቸው ነው እንግዲህ ከዚህ የምንገነዘበው። እዚህ ጋር ደግሞ ባለትዳሮቹ እህታችን ሙራዩ አለች። እስቲ በቅድሚያ ወደ ሙራዩ ሰላም አለይኩም ወራህመቱላሂ ወበረካቱ ሙራያ አብዲ አብዱሌ ይባላለሁ። ጾሙ በጣም ጥሩ ነው። የኢባዳ ያርግልን፣ አላህ ይቀበለን። ጾሙ በጣም ተመችቶሻል? ተመችቶኛል። ማሻአላ እንግዲህ አሁን አሁን አንቺንም ያገኘሁሽ ያው እየጠበሽ ነው። እየጠበሰ ፍጡሯ ምናምን ነገር እየሰራሽ ነው? አዎ እየሰራው ነው። ምን ነው ባለቤትሽ ባለቤትሽ አያግዝሽም እንዴ? እንዴ በጣም ነው የሚያግዘኝ ባለቤቴ። በጣም ጥሩ ሰው ነው። አዎ ቅድም መሐመድ ወጋጆ ይባላል። በጣም ያግዘኛል። ይሄን ሰዓት አሁን ልጆቹን እያጫወታቸው ነው። ማሻላ ሁለት ልጆች አላችሁ እንግዲህ። ልጆች ደግሞ ብዙ ጊዜ እንዲህ ስራ ሲሰራ ወደ እሳትም እየመጡም ሊቃጠሉም ሊረብሹም ይችላሉ። ስለዚህ ቢያንስ ባለቤቱ ቤት ቁጭ ብሎ ልጆች በማጫወትም መተባበር አለበት ነው። አው እሱ ልጆቹን ይሄን ሰዓት እያጫወተው ነው። አንቺ ደግሞ ያው እዚህ እዚህ እየጠበስኩ ነው። አሁን ሳምቡሳ፣ ካህካህ፣ ባጊያ፣ ሹርባም ሰራው በቃ ማሻላ። እሺ፣ ከዚህ ስራ በኋላ ደግሞ ማታ ያው አፍጥራ መብራት አለ። ከዛ በኋላ እቃ ማጠብ አለ እና እቃ እንዴት ነው ያጥባል ካንቺ ጋር? እኔ እቃውን ሳጥበው አሁን አንዳንዴ ጠዋት ያጥባል እሱ፣ እኔ ማታ ሳጥበው እሱ ለሰላት ይዘጋጃል። ልጆቹን ያግዘኛል። ከዛም በኋላ ወደ ሰላት እንሄዳለን አብረን እሺ ሰዓት ሳደክ ነው አብራችሁ ነው የምትሄዱት ወይስ እሱ ብቻ ነው ወይስ አንቺ ብቻ ነሽ ትግስት ተራውሽ ምናምን? አብረን ነው የምንሄደው አብረን ነው የምንሄደው እና ያው ሰላት ላይ አብራችሁ ነው ማለት ነው። ስራ ላይ አብራችሁ ነው። አዎ ማሻላ እንግዲህ በጣም ደስ ይላል። ወንድም አብዲ ዛሬ አፍጥራው ከኛ ጋር ተጋብዘዋል። አብረንን አየ ጅዛኩም ላኸረ እመጣለሁ። እሺ አላህ ካለና አብረንን ዛሬ ሀያ አብሽር እህታችን ሙራዊ አብዲ ጀዛኩሙላ ኸይረን ለተደረገልኝ የአፍትራ ግብዣም በቅድሚያ በአላህ ስም በመቀጠል ደግሞ በፈንኪም ሬዲዮ አድማጮች ስም ከልብ አመሰግናለሁ። ክብራትና ክብራን የፍንክም ሬዲዮ አድማጮቻችን ዛሬ እንግዲህ እንሻላ እኔም እናንተን ወክዬ አፍትራ እዚሁ ወንድሞቻችን ጋር ተጋብዣለሁ። ዛሬ ያለነው እንግዲህ በወንድማችን ማሜ ወጋየው እንዲሁም ሁሴን ዘከርያ ቤት ነው የረመዳን ወር ምክንያት በማድረግ እኛ ወንዶችስ ከሴቶች ጋር በተለይ በስራ ወቅት እናግዛቸዋለን ወይ ከነሱ ጋር እንቆማለን ወይ የሚለውን እንግዲህ እየቃየን ነው ኢንሻአላህ አሁን ወቅቱ የመግሪብ ሰላት ስለደረሰ እኛ እንግዲህ ወደ መስጊድ መሄዳችን ነው ኢንሻአላህ አፍትራም ስለተጋበዝን እንግዲህ ከሰላት በኋላ ዳግም ተመልሰን የምንገናኝ ይሆናል አሁንም አብራችሁን ቆዩ አላህ ውድና የተከበራችሁ የፈንኪም ሬዲዮ አድማጮቻችን አሁን ከመክሪብ ሰላት ከመስጊድ ተመልሰን መተናል። አሁን የምንገኘው እንግዲህ በወንድም ማሜ ወጋዩ እንዲሁም በሙራዮ አብዲ ቤት ውስጥ ነው። ለፍጡር ነው እንግዲህ የተገኘ ነው። ለአፍጥራ ተገኝተናል። ገና እንግዲህ ወደ ቤት እንደገባን ያው አንደኛው የቲቪ አፍሪካ ፕሮግራም እየተሰራጨ ነበረ ዝም እያዩ ነበረ ቤቷ በጣም አነስ ያለች ነች አልጋውም ያለው እንግዲህ እዚሁ ቤት ውስጥ ነው ልብስ መደርደሪያውም እዚሁ ቤት ውስጥ ነው ግን ያው ቤቱ ፍቅር አለበት ማሻአላህ ቤቷ አነስ ያለች ብትሆንም ፍቅር በጣም ተስረፍርፎ ይገኛል በጣም ይዋደዳሉ እህትና ወንድሞቻችን እንግዲህ ያው እንደነገርኳችሁ ወንድም ማሜ ወጋየው በቅርቡ ወደ እስልምና የመጣ ነው ሁለት ልጆች አላቸው Alhamdulillahi barak. ولدي ولدي لا يشبت ولي ولدي أهل الله يشبت شراط المستقيم الذين أنعمت غير ممدود وردوا لي آمين alifada bamba tamba yayin bazaya wasara us <laughs> a karin shi shi ta tufin kofila lokacin garama haka ne nani shi ta shi ta ya a ከመጋባታችሁ በፊት ነው የሰለምከው ወይንስ ከተጋባችሁ በኋላ ነው የሰለምከው? ሳንጋባ በፊት ማሜ አል ነው እንጂ ያው ወንድማችን መሐመድ ነው ሲቆላመጥ ነው እንግዲህ ያው ማሜ እና እንግዲህ ያው ወንድማችን መሐመድ ወይም ማሜ ወደ እስልምና የመጣው ሁለቱ ከመጋባታቸው በፊት ነው። ለማንኛውም ጨዋታችን ይቀጥላል። እዚህ ጋር ያው ሾርባው ቀርቦልኛል፣ እዚህ ጋር ሳምቡሳውም ቀርቦልኛል፣ እዚህ ጋር ካካውም አለ፣ ባጂያውም አለ። እንግዲህ ያው እየበላን ነው እንግዲህ በጣም ስለሚጣፍጥ ጥሞኝ ማ ከመጠን በላይ የሆነ ነው ብቻ እንዳያቅተኝ። እንግዲህ ያው እየበላን ነው። ሲበላ ደግሞ ያው በልኩ መሆን አለበት። ከመጠን በላይ ከተበላ አንኛ ለበሽታ ሊያደርግ ይችላል። ከዛ ውጪ ደግሞ ሰዓቱ ተራዊህ መስገድ ሊያቀት ይችላል። ስለዚህ ያው በመጠኑ እየበላን ነው። ውድና የተከበራችሁ የፈንቴም ሬዲዮ አድማጮቻችን እንግዲህ አብረን እንብላ ነው የምንላቸው። ወንድም ማሜ ቤተሰብህን በምንድን ነው የምታስተዳድረው? በረዳትነት መኪና ላይ ነው የምሰራው። እምባ የሰው ተቆጣጣሪ ነኝ። እዛ መኪናውን እኔ የምቆጣጠረው። ከአወዳ እስከ ወጫሌ ነው የምሰራው። በዛ ቤቴን አስተዳድራለሁ። ማሻላ እንግዲህ ደስ ይላል። ይብዛም ይነስም በምታገኘው ነገር ያው ከቤተሰብ ጋር ደስተኛ ሆናችሁ ያው ሸሪያውን በሚፈቅደው መልኩ እየኖራችሁ ነው። አዎ አዎ። ለምሳሌ ይሄ ጎደለ እንደዚህ ግዛልኝ ምናምን እያለች ቤት አታስቸግርም? እሷ አታስቸግርም። ያው እኔው እያየውኝ የጎደለውን በጎደለበት እሞላለሁ ነው ራሴ። ካሌለኝም ያው አታስቸግረኝም። ካለ አለ ከሌለም የለም ነው የለም ነው። አዎ ማሻአላህ፣ በጣም ደስ ይላል። እንግዲህ ይሄ ለሌሎችም ወንድሞቶች ያው ትምህርት ይሆናል ብለን ተስፋ እናደርጋለን። በዚሁ አጋጣሚ እስቲ ለበላቴ ልጆች ይሄ ጎደለ ይሄ ለምን አልተገዛም፣ ይሄ ለምን አልሆንም እያሉ ለሚጣሉት መልእክት ካለ ያው ካለ አለ ነው፣ ከሌለ የለም ነው።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 እንግዲህ ከዚህ የምንረዳው ነገር ምንድን ነው? እኛ ወንዶችም ሴቶችን ማገዝ እንዳለብን ነው በስራ ላይ ይህ ስራ ደግሞ በረመዳን ወር ብቻ ሳይሆን በሌላውም ጊዜ ማገዝ አለብን። ምናልባት የረመዳን ወር ላይ ለየት የሚያደርገው ነገር ምንድነው? ብዙ የዒባዳ ስራዎች ስላሉ ሴቶችም ከነዚህ የዒባዳ ስራዎች እንዲቋደሱ ያለባቸውን የስራ ጫና በመጠኑ ቢሆን ቀነስንላቸው። እነሱም ቁርአን በመቅራት ዚክር በማድረግ ከዛ ውጪ ወደ መስጊድም ሄደው ተራዊህ ሰግደው የመምጣት እድሉን እንዲያገኙ በተለየ መልኩ በረመዳን ወር ውስጥ እገዛ እናደርግላቸው ነው ኢንሻአላህ። ወንድም ማሜ ወጋየሁ መልእክት አስተላልፏል። እንግዲህ ካለ አለ ከሌለ የለም ብሏል። ብዙ ጊዜ ለትዳር መፍረስ እንደ ምክንያት ከሚሆኑት ምክንያቶች መካከል አንዱ ይሄ ለምን አልተገዛም፣ ይሄ ለምን ጎደለ፣ ይሄ ለምን አልሆነም በሚል ግጭት ነው እንግዲህ ብዙ ጊዜ። ስለዚህ ኢንሻአላህ ካለ አለ ከሌለ የለም ነው ብሏል ማሜ ወጋየሁ እና ብዙ ሴቶቻችን ወንዶችን አታስቸግሩ፣ ይሄ ለምን አልተገዛም፣ ይሄ ለምን ጎደለ። በተለይ አንዳንድ ሴቶች አሉ በጎረቤቶቻቸው ያዩትን እቃዎች እና የመሳሰሉትን ቁሳቁሶች እንደ ማኑዋል ተጠቅመው እዚህ መተው ባል ላይ ያፈጣሉ። ይሄ ለምን አልተገዛም? ይሄ ለምን አልተገዛም? የሰው ልጅ ደግሞ የሚኖረው እንደ ቤቱ ነው እንጂ እንደ ጎረቤት አይደለም። ኢንሻአላህ። ስለዚህ አንዳንድ እህቶች እንደዚህ የምታስቸግሩ ደግሞ ካላችሁ ከዛሬ ጀምሮ እንዲህ አይነቱን ጸባይ እንደምትተዉ ተስፋ እናደርጋለን ማለት ነው። በዚህ መካከል ደግሞ እንግዲህ አለ ብዙ ጊዜ ሴቶች በተለይ ማታ አካባቢ ሲወጡ ትንሽ ያስቸግራል። አንዳንድ ቤተሰቦች የማያምኗቸው አሉ። ለምሳሌ ባል ሚስቱን እንዲሁ ከመሬት ተነስቶ በጥርጣሬ እንዲሁ ሊከለክላት ይችላል። ምናልባት እሷ ወደ መስጊድ ነው የምትሄደው፣ ግን እሱ ሌላ ቦታ እንደምትሄድ ሊጠራጠር ይችላል። ከዚህ ውጭ ደግሞ እንደዛው ልጃገረድ ልጆች ካለው አባት ወደ መስጊድ ሳይሆን ወደ ሌላ ቦታ ነው የምትሄደው ብሎ እንዲሁ ከመሬት ተነስቶ ሊጠራጠር ይችላል እና እንዲህ አይነት ሰዎች ታዲያ የአእምሮ ችግር አለባቸው። ዝም ብሎ ከመሬት ተነስቶ መጠራጠር አያስፈልግም እና ኢንሻአላህ ተዓላ እስቲ እንዲህ እንዲህ አይነት ሰዎች ከምን አንጻር ነው ይህ አይነት ነገር የሚመጣባቸው ዝም ብሎ መጠራጠሩ ማለት ነው የሚለውን አንድ የስነ አእምሮ ባለሙያ አናግሬ ነበር። እስቲ ዶክተር በቅድሚያ ስሞትንና የስራ ኃላፊነቱን ለአድማጮቻችን ይግለጹላቸው። ዶክተር ግዛቸው አስናቀባላለሁ የአእምሮ ሕክምና ክፍል ሐኪም ነኝ። እሺ ዶክተር ግዛቸው አስናቀ ለዚህ ቃለ መጠይቅ እንዲሁም ለዚህ ቆይታ ፈቃደኛ ሆነው ስለተገኙልን በፈንኪም ሬዲዮ አድማጮች ስም ከልብ ላመሰግን እወዳለሁ። አንዳንድ ሰው እንዲሁ ከመሬት ተነስቶ ባልሆነ ነገር ይጠራጠራል። እስቲ በዚህ ጉዳይ ላይ የሚሉ ነገር ካለ ማይኩን ፍሬ ያለሁ በእርግጥ መጠራጠር ጤናማ የሆነ እና ጤናማ ያልሆነ መጠራጠር አለ። ጤናማ ያልሆነ መጠራጠር የምንለው አሳማኝና ተጨባጭ ባልሆነ መንገድ እኔን የሚከታተል ሰው፣ ድርጅት ወይም ደግሞ ሌላ አካል አለ ብሎ ማመን። ይህ እምነታቸው ደግሞ የቀን ከቀን እንቅስቃሴያቸውን፣ ስራቸውን፣ ማህበራዊ ግንኙነታቸውንና ተግባቦታቸውን በጣም የሚጎዳ ደረጃ ላይ ሲደርስ ጤናማ ያልሆነ መጠራጠር እንለዋለን። በእርግጥ ጤናማ ያልሆነ መጠራጠር በብዙ የአእምሮ ህመሞች ላይ የምናየው አንድ ምልክት ወይም መገለጫ ነው። ለምሳሌ ከባድ የአእምሮ ህመም የሚባል አለ። በእነዚህ ህመሞች ላይ ዋና የህመሙ መገለጫ መጠራጠር ነው። የመንግስት አካላት እኔን እየተከታተሉኝ ነው፣ ለደህንነቴ ያሰጋኛል እነዚህም ተባባሪ ሰዎች አሏቸው ከቤተሰብ ጀምሮ የሚል እምነት ይኖራቸዋል። ይህን ነገር ተፈጻሚ ለማድረግ እስከ ፍርድ ቤት ይደርሱ ይችላሉ። ሚዲያ ተቋማት ላይ፣ ፖሊስ ጣቢያ ማመልከቻ ሊያስገቡ ይችላሉ። ተደጋጋሚ ክሶችን ይመሰርታሉ ማለት ነው። ግን በሌላ ሰው በቅርብ ዘመድ፣ በጓደኛ፣ በስራ ባልደረባ ሲታይ ምንም አይነት ተጨባጭ የሆነ ማስረጃ አይኖረውም። ለዛም ነው ጤናማ ያልሆነ መጠራጠር ያልነው ማለት ነው እና ከዚህ ከመጠራጠሩ ውጭ ሌሎች ምልክቶችም ይኖሯቸዋል። ስሜን ተጠራው እንደዚህ አይነት ትእዛዝ ይሰጠኛል። ምንም በሌለበት ማለት ነው። ማንም ሰው በሌለበት እንደ ሰው የሚያዋራ ድምፅ እሰማለሁ። እንደዚህ አይነት ትእዛዝ ያስተላልፍልኛል። አንዳንድ ጊዜ በምልክትም ያናግሩኛል። ስለዚህ እውነት ነው ብለው ጠንከር ያለ አቋም የሚይዙበት ነው ማለት ነው እና ይሄ ነገር የእንቅልፍ ሁኔታቸውን፣ የስራ እንቅስቃሴያቸውን፣ ኃላፊነታቸውን በእጅጉ ይጎዳዋል ማለት ነው። ይሄ አንዱ ነው። ሲመጠራጠር የምናይበት ሌላው ደግሞ የአእምሮ የጤና ችግር ምንድን ነው የስሜት መዋዠቅ የምንለው አለ አንድ ጊዜ በጣም ደስተኛ ይሆናሉ ያለምንም ምክንያት፣ በሌላኛው ጊዜ ደግሞ ከልክ በላይ ያለፈ ድብርት ይኖራል ወይም ድባት የምንለው የስሜት መዋዠቅ ከዚህ ጋር ተዳምሮ የሚኖር መጠራጠር አለ ማለት ነው። ከነዚህም ጋር የሚኖረው መጠራጠር ከድብርቱ ጋር ከሆነ አንተ አጠቅም አረባም፣ ራስን አጥፋ የሚገል ሰዎች አሉ ሊገሉ ነው የሚል ይሆናል። ከፍ ወደ ማለት ሽቅለት የምንለው ወይም ማንያ ብለን በሕክምና አጠራሩ የምንጠራው ከሆነ ከፍ ማለት ደስ የመሰኘቱ ጋር አብሮ ከሆነ እኔ ጎበዝ ነኝ፣ ከሰው በልጣለሁ፣ ብዙ እውቀት አለኝ ከፈጣሪ ጋር ከትልልቅ ባለስልጣናት ጋር ግንኙነት አለኝ። ይሄም ስላለ ቀንተው በዚህ ምክንያት ይከታተሉኛል የሚል ነው የሚሆነው። ሌላ ከሱስ ጋር ተያይዞ ሊሆን ይችላል ይሄ መጠራጠር የሚመጣው ከሱስ ጋር በተለይ ጫትና ማሪዋና የሚባለው ብዙ ጥናት ተሰርቶባቸዋል። ምንድን ነው የሚሆነው በብዛት የሚወስዱ ሰዎች ላይ የሚጠቀሙ ሰዎች ላይ ይህ አይነት ከምንም ተነስቶ ቤተሰብን ጨምሮ በፊት እንደውም በደንብ የሚወዱትን እናት አባትን ድንገት ተነስቶ መጠራጠር መርዝ ሊሰጡኝ ነው ይህን ምግብ አልበላም፣ አስደግመውብኛል፣ መተት አሰርተውብኛል የሚሉ አይነት አነጋገሮችና የጸባይ የባህሪ ለውጦች ይኖራሉ ማለት ነው። አንጎልን የሚጎዱ አካላዊ ህመሞች ካሉ እንዲሁ መገለጫ ሊሆን ይችላል ማለት ነው። መጠራጠር ጋር ሌሎች ሰዎች ላይ እንዲሁ ከልጅነታቸው ጀምሮ የምናየው ደግሞ የሰብእና ህመሞች ላይ አማርኛው ትክክለኛ የህክምና ቃሉን ይተካው አላውቅም። የመጠራጠር ስብዕና ልንለው እንችላለን። ይሄ ማለት ወጣትነት እድሜያቸው ጀምሮ ሰዎችን አለማመን በሙሉ አለማመንና ተጠራጣሪ መሆን፣ በዚህም የተነሳ የግለኝነት ህይወት ይኖራቸዋል። ስራ ቦታም፣ ቤተሰብ ላይም፣ ሌላም ብዙ ቦታዎች ላይ ራሳቸውን ነው የሚያገሉት በብዛት ማለት ነው እና ትዳርም ላይ መሰረቱ ይችላሉ። በብዙ ቦታ ብቻቸውን መኖር ነው የሚፈልጉት ማለት ነው። ምንም ነገር እምነት አይጥሉ። ይሄ ፓራኖይድ ፐርሰናሊቲ ዲስኦርደር እንለዋለን። እዚህም ጋር መጠራጠሩ አለ ማለት ነው። እሺ ዶክተር፣ እስቲ ከዚህ ጋር አያይዘው ለአድማጮች የሚያስተላልፉት መልእክት ካለ እድሉ ስጦት። ለአድማጮች መምከር የምፈልገው ነገር ታማሚ ይህን ነገር አያውቀውም። አንዱ ይሄ መጠራጠር ችግሩ ህመምተኛ እንደሆነ አያውቀውም እና ጤነኛ ብዙ መረጃ ማስረጃ አለኝ ነው የሚለው። የቅርብ ሰው ጓደኛ ግን እንደዚህ አይነት ነገር ሲያጋጥማቸው ቶሎ ብለው ወደ ጤና ተቋም እንዲወስዷቸውና ሕክምና እንዲደረግላቸው ነው መመክረው። ዶክተሩ እናመሰግነዋለን። እንግዲህ ከዚህ ፕሮግራም እንደምንረዳው አንዳንድ ጊዜ አላስፈላጊ የሆኑ መጠራጠሮች አሉ። አንዳንድ ጊዜ እነዚህ መጠራጠሮች ደግሞ ወደ ሌላ ነገር ሊያመሩ ይችላሉና ብዙ ጊዜ ሚስቶቻችንም ይሁን ልጆቻችን ወደ መስጊድ በሚሄዱበት ጊዜ ተጠራጥረን ብቻ ሌላ ቦታ ነው የሚሄዱት ብለን እንዳይሄዱ ሁሉ የምናደርግበት ጊዜ ሊኖር ይችላል። ያ ደግሞ እንግዲህ እነሱን ከዒባዳ መከልከል ነው። በዚሁ አጋጣሚ ደግሞ በተቃራኒው አንዳንድ እህቶች አሉ። በተራዊሕ ሰበብ ከቤት ወጥተው ግን ሌላ ቦታ አሳልፈው ጊዜውን ልክ ሰው ደግሞ ከተራዊሕ ሲመለስ ወደ ቤት የሚመለሱ እህቶችም አሉ። እንዲህ አይነት ስራ የምትሰሩ እህቶች ደግሞ ካላችሁ አላህን ፈርታችሁ ከዚህ ስራ እንድትቆጠቡ በዚሁ አጋጣሚ እኛም መልእክታችንን ማስተላለፍ እንወዳለን። የዛሬው የዕለተ እሁዱ መደበኛ ፕሮግራማችን አሁንም ቀጥሏል። ኢንሻአላህ አሁን የመጨረሻው ፕሮግራማችን ላይ እንገኛለን። ይህ ፕሮግራማችን ባለፈው ዕለተ አርብ አቀርብንላችሁ የነበረውን የኡስታዝ አህመድ አደም ትምህርት ነው። ኡስታዝ አህመድ አደም በተለያየ መልኩ ሴቶች ይህን ረመዳን ወር እንዴት ነው ማሳለፍ ያለባቸው በሚል ርዕስ እንግዲህ ያነሳው ትምህርት ነበረ።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 በመሰረቱ ምክሮቹ ለወንዱም ለሴቱም የሚያስፈልጉና የሚጠቅሙ ሲሆኑ አብዛኛው ክፍል ሴቶች ከመሆናቸው አንፃር ምክሩ ቀጥታ የሚተላለፈው ለሴቶች ይሆናል። ወንዶችም ጭምር ሊጠቀሙበት ይችላሉ። ሸሪዓው ለሁሉም ነው። ፀሐይ ከፍ ብላ ረካዓቴን ከሰገድሽ በኋላ ማታ ላይ ካልተኛሽ ማረፍና መተኛት ትችያለሽ። ማታ በቂ እንቅልፍ አግኝተሽ ከሆነ ያለ ምክንያት አስፈላጊ ሳይሆን ከፈጅር በኋላ መተኛት ወይም የቀኑ ጅምር ላይ መተኛት አይመከርም። ወላኪን ማታ በቂ እንቅልፍ ያላገኘ ሰው እስከዚህ ሰዓት ከቆየ በኋላ ቢተኛ ችግር የለም። የተኛውን ሰዓት ላይ ሲተኙ የእንቅልፍን ትክር ማለት በሱና መተኛት አስፈላጊ ረመዳን የእንቅልፍ ወር አይደለም። እንቅልፍ ልትቀንሽ ይገባል። የማይተኛ ሰው ደግሞ ወቅቱን አላህ ተባረከ ወተዓላ በሚወደው ነገር ሊያሳልፍ ይገባል። ይህ ሰዓት ብዙ ሰዎች የሚተኙበት፣ ሌሎች ደግሞ በስራ የሚጠመዱበት ወቅት ነው። የገፍላ ወቅት ነው። የገፍላ ወቅት ላይ ዒባዳ ማድረግ ልዩ አጅር አለ። ላኪን ይህን ሰዓት አላህ በሚጠላው በማይጠቅም ነገር ማሳለፍ በተለይ ረመዳን ላይ አደጋው የከፋ ነው። ስለዚህ ይህን ሰዓት ቁርአን በመቅራት ውዱእ አሳድሶ አብዱሓን በመስገድ ልታሳልፍ ይገባል። ቁርአን መሐፈዝ ሙራጃዓ ማድረግ የዕልም ክታቦችን ማንበብና ካሴቶችን ማድመጥ የሚቻልበትም ሰፊ ወቅት ነው። የተኙ ሰዎችም እስከ ዙህር ያለውን ጊዜ ሙሉ በሙሉ በእንቅልፍ ላይ ያሳልፉት አይገባም። የተኙትም ይሁን ያልተኙት ረፋድ ሰዓት ላይ ተነስተው አቡሃን ሊሰግዱ ይገባል። እነሆ ነቢያችን ሰለላሁ ዐለይሂ ወሰለም በርካታ ሰሐቦችን አቡሃን እንዲሰግዱ መክረዋል። አቡሃ ዝቅተኛው ሁለት ረክዓ ከፍተኛው ገደብ የለውም። አለራጅህ የተወሰኑ ዑለሞች ስምንት ረክዓ ነው አብዱሐን መስገድ የሰውነታችን መገጣጠሚያዎች ዘካቸው ነው። በሰውነታችን መገጣጠሚያ ልክ ሰደቃ መስጠት ይጠበቅብናል። ይሄን ማድረግ ለሁሉም ሰው ላይሳካለት ይችላል። አብዱሐን መስገድ ግን ይሄን ይክሳል፣ ወደ አላህ ያቃርባል። አብዱሐ ላይ የፈለጉትን ሱራ መቅራት ይችላል። የተገደበ ራሱን የቻለ የለው። ሲሰግዱ ሲቀሩ ልብን መሰብሰብ ያስፈልጋል። አብዱሐ የሚጀምረው ፀሐይ ከፍ ካለችበት ጊዜ ጀምሮ ሲሆን ለጎር هيا كابي دقيقة تروق وقتو يا بكه بزي محل الضحى للسجدي الضحى صلاة لتتناكك يمي بالذكرى هين ذكر للتادرقي قبة رب اغفر لي وارحمني وتب علي إنك أنت التواب الرحيم ما سوق زيبا رب اغفر لي وارحمني وتب علي إنك أنت التواب الرحيم سوش بغفلوا بس وقت لاي يتوسنوا بس يتوسنوا بعد الدنيا بس تمدوا بس وقت لاي አኼራን አስታውሶ አላህን አስታውሶ ሁለት ረክዓ አራት ረክዓ ስምንት ረክዓ የቻሉትን ያክል ሰግዶ ቁጭ ብሎ መቶ ጊዜ ይህን ዝክር ማለት አላህ ዘንድ ትልቅ ደረጃን ያሰጣል፣ ወንጀልን ያራግፋል። ከዛ በኋላ የዙሁር ወቅት ይደርሳል። ውዱእን አስተካክሎ አልያ ጀድዶ ዙሁርን ተዘጋጅቶ መጠበቅ ያስፈልጋል። አዛን ሲሰማ ከሙአዝኑ ጋር ሙአዝኑ የሚለውን አብሮ ማለት ከዛ በኋላ ቅድም እንደተጠቀሰው አዝካሮችን ዱዓዎችን ማድረግ ያስፈልጋል። የሚቸኩሉበት ሁኔታ እንኳ ቢኖር የዙህር ወቅት ሳይገባና አዳን ሳይወጣ ሶላትን አስቀድሞ መስገድ አይቻልም። በስራ የተጠመዱ አልያ ከቤት የሚወጡበት ሁኔታ የገጠማቸው እህቶች ባለማወቅ የዙህር ወቅቱ ሳይገባ የሚሰግዱበት አጋጣሚ አለ። ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ተብሏል። ማዘግየት እንደማይቻለ ሁሉ ማስቀደምም አይቻል አንዳንዶች አዛን ካልሰሙ አሊያ ደግሞ መስጂድ ተሰግዶ እስካላለቀ ድረስ መስገድ የማይችሉ የሚመስላቸው አዛኑ ከዘገየ አሊያ ደግሞ ማብራት ጠፍቶ ድምፅ ማይሰማ ከሆነ እኛ የዞር ወቅት መግባቱን እርግጠኛ የምንሆንበት መንገድ ካለ ሰዓት ካለን ካላንደር ካለ መስገድ ይቻላል። መስጂድ አዛን ከተባለ በኋላ የመስጂዱ ሶላት ሳያልቅ እቤት ውስጥ መስገድ ማይችሉ የሚመስላቸው በርካታ እህቶችም አሉ። በአንድ ወቅት ሁለት ሶላት መስገድ አይቻልም የሚባለው ጀማዓ ለሚወጅብባቸው ሰዎችን በመስጂድ ውስጥ ነው። አማ ጀማዓ የማይወጅብባቸው ሰዎች የሶላት ወቅት እንደገባ መግባቱን እርግጠኛ ከሆኑ አዛኑን ከባይሰማ መስገድ ይችላል። ለጥንቃቄ አዛን መጠበቅ ነው። አዛን እንደሰሙ ወይም የሶላቱ ወቅት መግባቱ እንዳረጋገጡ ከዙህር በፊት አራት ረካ ይሰገዳል። ነቢ ያደርጉ እንደነበር ስገዱ ብለው እንደተናገሩት በቀን ውስጥ ከፈርዱ ሰላት ውጪ ከፈርዶች በፊትና በኋላ አስራ ሁለት ረክዓ ሰላት ጠብቆ የሰገደ ጀነት ላይ ቤት እንደሚሰራለት ነቢ ተናግረዋል አለይሂ ሰላት ወሰላም። እነዚህ ከፈጅር በፊት ሁለት፣ ከዙህር በፊት አራትና ከኋላ ሁለት፣ ከመግሪብ በኋላ ሁለት፣ ከዒሻ በኋላ ሁለት ናቸው። ይህ እንዳለ ሆኖ በሌላ ሐዲሶች ከዙህር በኋላ አራት መስገድ እንደሚቻልም ተነግሯል። ስለዚህ ከጎሮ በፊት አራት ረካ ሰግደሽ በአዛንና በኢቃም መሃል ዱዓ አድርገሽ ከዛ በኋላ ዙህረን በኹሹ በጡማኒና መስገድ ይጠበቅብሻል። ከዙህር በኋላ ከፈለግሽ ሁለት ረክዓ ከፈለግሽ አራት ረክዓ ባዕድያ መስገድ ትችያለሽ። ድንገት የሚያስቸኩል ነገር ካለ ዙህርን እንደሰገዱ ያ የሚያስቸኩለውን ነገር አድርጎ ባዕድያውን ኋላ ላይ ቢሰግዱ ችግር የለም። በተለይ ሰራ የሚበዛባቸው እህቶች ከዙህር እንዳሰላመቱ ወዲያውኑ ባዕድያን ካልሰገዱ በኋላ መስገድ ማይቻል ይመስላቸዋል። የዐሱር ወቅት እስኪገባ ድረስ ያለው ወቅት በሙሉ ባህድያ መስገድ የሚቻልበት ወቅት ነው። በላጩ ግን አማራጭ ካለ ፈርዱን ካሰላመቱ በኋላ ዝክር ጨርሶ ወዲያውኑ መስገድ። ለዙህርም ይሁን ለየትኞቹም ሶላቶች ሴት ልጅ ኢቃምም ይሁን አዳን ብትል ድምጿን ሳታወጣ ምንም ችግር የለም። አብዱላህ ብን ዑመር ረዲየላሁ ዐንሁ አርባ የረሱል ሰሐቢ ተጠይቀው ሴት አዛን ኢቃም ማለት እንደምችል ተጠይቀው ዝክር አትበሉ ብዬ ከለክላለሁ እንደ ብላ ከሶሐባ ሴቶችም አዛን ኢቃም ይሉ እንደነበረ የተነገረላቸው ሴቶች አሉ። ከፈለገች ሴት ልጅ ብትል ችግር የለውም። እንደ ወንድ የጠበቀ ሱና ነው፣ ዋጅብ ነው አይባል። ብትልም ችግር የለውም፣ ባትልም ችግር የለውም። ሴት ግን አዳን አትልም እቃም አትልም ብሎ እንደ ወንጀል መቁጠር ተገቢ አይደለም። ወላከን ድምጿን ወንድ ባለበት ድምጿን ጮክ አድርጋ ልትል የፊትና ሰበብ ልትሆን ግን አይገባም። ሆኖም ያለ አዛን ያለ ኢቃም ብትሰግድ ችግር የለውም። አዛን ብትል ኢቃም ብትል ዝክር ነው፣ ሊከለከል አይገባም። ዙህርና ሱናውን ሰግዳ ካጠናቀቀች በኋላ ሌላ የሚያስቸኩል ጉዳይ ከሌላት ቁጭ ብላ የተወሰነ ቁርአን ልትቀራ ይገባል። ረመዳን የቁርአን ወር ነው። ራሱን የቻለ የቁርአን ሰዓት ሊኖረን ይገባል። ከሶላቶች በፊትና በኋላም የተወሰኑ ደቂቃዎች ቁርአን ልንቀራ ይገባል። ከሶላት ፊትና ኋላ ብቻ ሁለት ሁለት ወረቀት አንዳንድ ወረቀት እየቀሩ ቁርአንን ማክተም የሚቻልበት ሁኔታ አለ። ሌላው ቋሚ የቁርአን ሰዓት እንዳለ ሆኖ ማለት ነው። አላህ ቁርአንን ያወረደው በረመዳን ስለ ረመዳን ሲነግረንም ከቁርአን ጋር አያይዞ ነው የነገረን። ሸህሩ ረመዳን አለዚ ኡንዚለ ፊህ ልቁርአን ሁደን ሊናስ ወበይናት ሚነል ሁዳ ወልፉርቃን ያህል ለሰዎች መመሪያ መገሰጫ ሐቅና ባጥልን ለይቶ ማወቂያ የሆነው ቁርአን የወረደው በረመዳን ነው። ረመዳንና ቁርአን የተሳሰሩ ናቸው። የጾመ ሰው ሁሉ ሊቀራ ይገባል። መቅራት የማይችል ሰው የሚችላቸው አጫጭር ሱራዎችን የደጋገመ ሊውል ይገባል። ቁል ሁወላሁ አሐድን፣ ቁል አዑዙ ቢረቢል ፈለቅ፣ ቢረቢን ናስን፣ ፋቲሐን የማያውቅ ሙስሊም የለም አብዛኛውን ጊዜ እና አዕጠይናከል ከውተር፣ ኢዛ ጃአ ነስሩላህ አብዛኛው ሙስሊም መቅራት ይችላል። እነዚህ መደጋገም ይቻላል። በቀራ ነው ፊደል አጅር እናገኛለን። ሁለት ሱራን የደጋገምከው አጅር የለህም አይባልም። ቁል አዑዝ በረብል ፈለቅ በረብናስና ቁል ሁወ አሐደን አስር ጊዜ የሚደጋግም ሰው ተመሳሳይ አጫጭር አስር ሱራዎችን የሚቀራ ሰው የሚያገኘውን አጅር ያገኛል። ወፈድሉላሂ ዋሲዕ። ይህንንም ቢሆን ማድረግ ያልቻለ ሰው ቁርአን መስማት ይችላል። ለዓለኩም ቱርሐሙን ተብሏል። ቁርአን ሲቀራ ስሙ፣ ዝም ብላችሁ አድምጡ ይታዘንላችሁ ዘንድ ተብሏል። ቁርአንን ማድመጥ የአላህን እዝነት እንድናገኝ ያደርገናል። ቀልባችን ሰኪና እንዲያገኝ ያደርጋል። በየቀኑ የምንቀራው ራሱን የቻለ የቁርአን መጠን ሊኖር ይገባል። ረመዳንም ከረመዳን ውጪ ረመዳን ላይ ይበልጥ ልንጠነክር ይገባል። ክፍት ሰዓት ሲኖረን ብቻ አይደለም መቅራት ያለብን፣ ማይነካ የቁርአን ሰዓት ሊኖረን ይገባል። ቁርአን የቀልባችን ስንቅ ነውና ሰለላሁ ዐለይሂ ወሰለም አብዱላህ ብን ዐምር ኢብኑ አልዓስን በየአስራ አምስት ቀኑ በየሳምንቱ በየሶስት ቀኑ እንዲያኸትም መክረዋል። አብዱላህ ዐምር እና ተሚሙ ዳሪ በየሶስት ቀኑ ቁርአንን ያከትሙ ነበር። ቁርአን የሚቀራበት ቤት ሸይጣን እንደማይቀርበው ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። ቁርአን የሰው ልጅ ህይወት ላይ ትልቅ ተጽዕኖ አለው። ቁርአን መቅራት የአላህ ሰኪና እንዲወርድብን ያደርጋል። በእያንዳንዱ ፊደል ሐሰና ይጻፈልናል። ወላሁ ዩዳኢፉ ሊመን የሻ። በተለይ የሙስሊም ቤት በብዛት ቁርአን ሊቀራበት ይገባል። ቁርአን ያልተቀራበት እንደሆነ ሸይጣን ድሩን ያደረበታል። ቤት ውስጥ ያሉ ሰዎች ገፍላ ይወራቸዋል። አማ ቁርአን ከተቀራ ሸይጣን ከቤቱ ይሸሻል። ቤቱ የመላይካ ቤት ይሆናል። ነዋሪዎች ፍቅርና ረሕመት፣ እዝነት፣ በኸይር ነገር መተባበር መለያቸው ይሆናል። ሁሌ የሚጨቃጨቁ ከሆነ ሶላትን በአግባቡ ማይሰግዱ ከሆነ ቤት ውስጥ መተዛዘን ከሌለ ባለቤቶቹ ቁርአን አይቀሩም ማለት ነው። ኢማም ሙስሊም ከአቡ ሁረይራ ባስተላለፉት ሐዲት إن البيت الذي تقرأ فيه سورة البقرة لا يدخله شيطان ብላ ሱረቱል በቀራ የምትቀራበት ቤት ሸይጣን አይገባውም ብላ በተለያዩ አህዋሎች ላይ የተቀመጡ ዝክሮችን ጠብቆ ማለት ሸይጣን ከኛ ከቤት እንድርቅ ያደርጋል። እነዚህን መተው ደግሞ ሸይጣን እንዲቆጣጠረን ቤቱን እንዲወራው ያደርጋል። ሲገባ ብስሚላህ ካላለ አንድ ሰው ሸይጣን አብሮት ይገባል። ሲበላ ብስሚላህ ካላለ አብሮት ይበላል። ሲተኛ ቢስሚላህ ካላለ አብሮት ይተኛል። ግንኙነት ሁሉ ሲያደርጉ ቢስሚላህ ካላሉ አብሯቸው ሸይጣን ይገናኛል ብሎናል ሐዲስ። ነዑዙ ቢላሂ ሚነ ሸይጣን ረጂም። ሸይጣን በዚህ መልኩ የተቆጣጠረው ሰው የበላይ ሆኖ ቤተሰቦቹ የሚያሽከረክረው እሱ ነው። በማያስቆጣ ይቆጣሉ፣ በማያናድደው ይናደዳሉ፣ መተው የሌለባቸውን ይተዋሉ፣ ጊዜያቸውን በማይረባ ነገር ያቃጥላል። ሸይጣን እየመራቸው ማለት ወንዱም ሴቱም አዋቂውም ህፃኑም ቤት ውስጥ ቁርአን ሊቀራ ይገባል። በተለይ እናት የቤቱ ጠባቂ ከመሆኑ አንፃር በብዛት ቁርአን ልትቀራ ይገባል። ባለንበት ጊዜ ቁርአንን መቅራት ማድመጥ እጅግ በጣም ቀልሏል። ቴፖች ላይ memory በማስገባት flash በማስገባት 24 ሰዓት ቁርአን ያደምጡ መዋል ይቻላል። የተለያየ መጠን ያላቸው ቁርአኖች ተዘጋጅተዋል። ቦርሳ ውስጥ መያዝ፣ ኪስ ውስጥ ማስቀመጥ የሚቻልበት ሁኔታ አለ። በሄድንበት ሁሉ ቁርአን መቅራት እንችላለን። አብዛኛው ሰው ከራሱ መቼም የማይለየው ሞባይል አለውና ሞባይል ላይ ቁርአን ጭኖ መቅራትም ማድመጥም ይቻላል። ምንም ዑዝር የለንም ቁርአንን ለመተው የምናቀርበው። ስለዚህ ባገኘሽ አጋጣሚ ሁሉ ቁርአን ልትቀሪ ይገባል። ልጆችሽንም ልታስቀሪ ይገባል። በአንቺ ሰበብ በቀሩ ባደመጡ ሰዎች ልክም አላህ አጅር ይሰጥሻል። ከቁርአኑ ጎን ለጎን በየመሃሉ ጠቃሚ የሆኑ ሙሐደራዎችን፣ ትምህርቶችን፣ ፈትዋዎችን ልታደምጭ ይገባል። መቅራት ላልቻለ የማድመጥን እድል አላህ ሰጥቷል። ቁርአን በመቅራታችን በማድመጣችን ብዙ የምናገኘው ፋይዳና ጠቀሜታ አለ። ወደ አላህ እንቃረባለን፣ ቀልባችን ይረጥባል፣ አጅር እናገኛለን፣ ሸይጣን ከቤቱ ይባረራል፣ አኼራችንን ዲናችንን እናውቃለን። ሰሐቦች ቤታቸው በቁርአን የተሞላ ነበር። በተራ ተራ እየተተካኩ ይቀሩ ይሰግዱ ነበር። ዛሬ ሁሉም ሞባይሉ ላይ አንገቱን ደፍቶ የተወሰነው ሐራም ያያል፣ የተወሰነው ማላያዕን ያያል። የማይቀሩት የሚቀሩትን ይረብሻሉ። የሚቀሩትም የማይቀሩትን ቅሩ ብለው አያስታውሱም። ለአዱንያ ጉዳይ እንደሚቆጡት ለአኺራቸው ለዲናቸው ጉዳይ ይቆጧቸው። ወመን ያዕሹ ዐን ዚክሪ ረሕማን ኑቀይድ ለሁ ሸይጣንን ፈሁወ ለሁ ቀሪን ወኢነሁም ለየሱዱነሁም ዐን ሰቢል ወየሕሰቡነ አነሁም ሙህተዱን ብሏል አላህ ተባረከ ወተዓላ። ቁርአንን ከመቅራት ዝክርን ከማለት ቸላ ያለ የራቀ ሰው ሸይጣን ይመደብለታል እሱ ከአላህ መንገድ የሚያወጣው ከሚጠቅም ነገር የሚያርቀው በዚህ መልኩ ሸይጣን ተቆጣጥሮትም ሳለ ጥሩ ሁኔታ ላይ ያለ መልካም ሰው ይመስለዋል ራሱ በሐቂቃው ግን ከሳሪ ነው አኼራ ላይ ትልቅ ውርደትና ክስረት ይጠብቀዋል ቤቶች በዘፈን በድራማ በሙዚቃ ሊሞሉ አይገባም የሶሐባ ቤቶች ንብ ቀፎው ላይ የሚያሰማው አይነት ድምፅ ይሰማ ነበር ከውስጣቸው ቁርአን እየተቀራ ነቢያችን አለይሂ ሰላቱ ወሰላም እኔ ማታ ላይ በሶሐቦች ቤት በኩል ሳልፍ የአሽዓሪዮችን ቤት ለይቼ አቀዋለሁ ቀን ባላቀውማ የሚያውቁት በምን እንደሆነ ሲገልጹም በቁርአናቸው ዛሬ የእያንዳንዳችን ቤት ጠጋ ብለን ብናደምጠው ምን ሊሰማ እንደሚችል አብዛኞቻችን ራሳችን እናውቃለን ፊልም ድራማን፣ ዘፈን ነው የሰው ስጋ መብላት ነው አላህ ያዘነለት ካልሆነ በስተቀር ከቁርአን ስንርቅ የሚቀበሉን ብዙ ነገሮች አሉ። በቁርአን ጊዜያችንን ካሳለፈን የተቀረውን ጊዜ ቁርአን ያስተካክልልናል፣ አደብ ያስተምረናል። ከዚህ ቁርአንን አደራ እህቴ ሆይ ራስሽም ቅሪው፣ ልጆችሽንም ማስቀሪ ባለቤትሽም እንዲቀራ ገፋፊው። ፍጡር ምግብ አዘጋጅተሽ ስታመጪ አንድ ሁለት ቁርአኖችን አብረሽ አምጪ። ካፈጠሩ በኋላ የተወሰነ ጊዜ በረፍት ሲያሳልፉ ቁርአን ይቅሩ። ቁርአን ከፍተሽ ሁሉም ያድምጥ። ቁርአን ያለበት ቤት ረሕመታል፣ ኸይር ሁሉ አለ። ከዞር እስከ አሱር ያለውን ቁርአን በመቅራት ዝክር በማለት ሰራሽን በመስራት አሳልፊ። አሱር ወቅቱ ሲገባ ፈጠን ብለሽ አሱርን ስገጅ። አሱር ከሌሎች ሶላቶች ለየት ባለመልኩ መልኩ ወቅቷ ተጠብቆ እንዲሰገድ ምክር ተሰጥቷል። ሐፊዙ ዐለ ሰላዋት ወሰላቲል ውስጣ ተብሏል። ሶላቶቻችሁን ጠብቃችሁ ስገዱ ሶላተል ዐስርንም ብሏል አላህ። ከሌሎች ሶላቶች ለምን ብዙዎቹ የሚዘነጓት ሶላት ስለሆነችን ተኝተው በእንቅልፍ የሚያሳልፉ ሰዎች አሉ። በተለይ ረመዳን ላይ ሱብሒ ላይ ተኝተው ለፍጡር የሚነሷል ስራ አስገድዷቸው ጠዋት ወጥተው ከሰዓት ተመልሰው ስምንት ሰዓት ሰባት ሰዓት ላይ ተኝተው ፍጡር አዳን ሲል ይነሷል። ነቢ ሰላቱ ወሰላም ሶላት አልዐስር ያመለጠው ሰው ስራው ተበላሽቶበታል ብላ ሶላት አልዐስር ያመለጠችው ሰው ውጪ ወጥቶ ሲመለስ በድንገት ቤቱን ንብረቱን እንዳጣ ሰው ነው ብላ ቤተሰቦችን ተሰናብተህ በርህን ግቢህን ዘግተህ ለአንድ ሰዓት ለሁለት ሰዓት ሌላ ቦታ ቆይተህ ስትመጣ ቤትህ ነዶ ቤተሰቦችህ ተቃጥለው ንብረትህ ወድሞ ብታገኝ ምንድን ነው የሚሰማ? ይህ ሶላት አልዐስር ያመለጠው ሰው ምሳሌ ዐስርን ልንተው ልናዘገይ ይገባ ከዙህር በኋላ የተወሰነ ቆይተው ስራ የጀመሩና ዐስርን አምሽተው የሚሰግዱ ሰዎች አሉ። ይህ ሊሆን አይገባም። በል አዳን እንደሰማሽ ወቅቱ እንደገባ ውዱእሽን አስተካክለሽ ቢኖርሽ እንኳ ጀደደሽ ወደ ዐስር ሶላት ግቢ። ከፊት አራት ረከዓ ብትሰግጂ የተሻለ ነው። ከነቢይ በተነገረ ሐዲስ ረሒመላሁ እምረአን ሶላ ቀብለ ልዐስሪ አርበዓ ብላ ከዐስር በፊት አራት ረከዓ የሰገደ ሰው አላህ ይዘንለት ብላ። አራት ረከዓ ማለት በየሁለቱ ረከዓ ያሰላመቱ ማለት የዙህርም ቀብልያ ይሁን ባዕድያው እንደዚሁ አራት የሚሰግድ ሰው ከዐስር በፊት የሚሰገዱ አራት ረካዎች የሚሆኑ በየሁለቱ ያሰላመቱ ሊሆን ይገባዋል። ይህ ሐዲስ ሰሒህ ነው፣ ደዒፍ ዕለሞች ማል ኺላፍ አለበት። አራጅሕ ሐሰን ነው ያኒ ደሊል ሊሆን የሚችል ነው። ከአስር በፊት አራት ረካ መስገድ ይቻላል። በዚህ መልኩ ከፊት አራት ረካ ከሰገድሽ በኋላ ባዳንና በኢቃም መሃል የዱዓ ወቅት ነውና ዱዓ ልታደርግ ይገባል። የአዱንያንም የአኼራንም ኸይር አላህን ልጠይቂው። ለራስሽ፣ ለወላጆችሽ፣ ለቤተሰቦችሽ ሂዳያን፣ ተባትን፣ ጽናትን፣ አኼራ ላይ ጀነትን ልጠይቅ ይገባል። ረመዳን የዱዓ ወር ነው። ለመግሪብ ሶስትና አራት ደቂቃ ሲቀረው ብቻ አይደለም እጃችንን መዘርጋት ያለብን። ቀኑን ሙሉ በየመሃሉ ዱዓ ልናደርግ ይገባናል። በአዳንና በኢቃም መሃል ዱዓ አይመለስም ብለዋል ነቢ ዓለይሂ ሰላቱ ወሰላም። ዱዓ ስናደርግም አንድ ደቂቃ 30 ሰከንድ 20 ሰከንድ አይደለም ሊሆን የሚገባ ረዘም ያለ ሰዓት ሰተን ዱዓ ልናደርግ ይገባ ማንን እየለመንና ማንን እየጠየቀን እንደሆነም ልናቅ ይገባናል። አንዳንዶች ዱዓ ሲያደርጉ የሚጫወቱ የሚቀልዱ ይመስላል ሰውነታቸውን እያከኩ አይናቸውን ወደ ላይ ወደ ታች ያደረጉ ወደ ግራ ወደ ቀኝ እያዩ የእጃቸውን የጥፍራቸውን ቆሻሻ እየለቀሙ ዱዓም ያደርጓል። ይሄ የአላህን ክብር አለማወቅ በዚህ መልኩ የሚደረግ ዱዓ የሰማይ የሰማይ በር አይከፈትለትም። አላህ ተባረከ ወተዓላ ቀልቡ ዝንጉ ከሆነ ጋፍል ከሆነ ሰው ዱዓ አይሰማ። ወድዑ ረበኩም ተضرعا ተብላ ጌታችሁን ተናንሳችሁ ድምፃችሁን ዝቅ አድርጋችሁ ለምኑት ተብላ ከዛ በኋላ አስር ሰላትሽን በአግባቡ ስገጅ። ወንዶችም እነዚህ ሰላቶችን ወቅታቸውን ጠብቀው ሸርጡን አሟልተው ጀማዓ መስጅድ ሄደው ሊሰግዱ ይገባል። አንቺ የሰገድሽ ልጆችሽ ተኝተው ዝም ልትያቸው አይገባም። ባልሽ ተኝቶ ዝም ልትያቸው አይገባም። ሰባት ዓመት ከሞላቸው ህፃናት ሶላት ስገዱ መባል አለበት። አስር ዓመት ከሞላቸው ስገዱ ተብለው መገረፍ አለባቸው። ረመዳን ረመዳን رمضان رمضان ليتك دوما ረመዳንን በአግባቡ ጾመው በአግባቡ ሰግደው ወንጀላቸው ተምሮ የጀነት በር ተከፍቶላቸው ሐዘንን ድካምን ሁሉ አዱንያ ላይ ጥለው ለዘላለም በራሓ በሰዓዳ ከሚኖሩ ባሮቹ ያደርገን።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 ውድና የተከበራችሁ አድማጮቻችን እየተከታተላችሁ ያላችሁ ዘውትር ዕለት እሁድ ከፈንኪም ስቱዲዮ በቀጥታ የሚተላለፍላችሁን የሬዲዮ ፕሮግራማችንን ነው እየሰማችሁት ያላችሁ እንግዲህ ልዩ የረመዳን ዝግጅታችን ነው። ለዛሬው የተመደበልን ሰዓት አሁን ወደ መጠናቀቁ እየሄደ ነው። ከዛ በፊት ግን ወደ ስድስተኛው ዙር የጥያቄና መልስ ውድድር እናመራለን። በመጀመሪያ የስድስተኛውን ዙር ክፍል ስምንት የጥያቄና መልስ ውድድር ጥያቄ አስታውሼ መልሱን ከነገርኳችሁ በኋላ ወደ ነጥባቸው አልፋለሁ። የአንደኛው ጥያቄ ይል የነበረው የረመዳን ወር ጾም የተደነገገው መቼ ነበር ነው የሚለው እንግዲህ ይሄ በሁለተኛው ዓመተ ሂጅራ ነው ማለት ነው። የሁለተኛው ጥያቄ ነቢያችን ሰለላሁ ዐለይሂ ወሰለም የሞቱት መቼ ነው? ወርና ዓመተ ሂጅራው ነው እንግዲህ የጠየኩት። ወሩ ረቢዓል አወል ነው። በ11ኛው ዓመተ ሂጅራ ይሆናል ማለት ነው። እንደዚህ ያላችሁ ካላችሁ ሙሉ ነጥብ ታገኛላችሁ። ሶስተኛው ጥያቄ በህንድ ሀገር ውስጥ ከሚተላለፈው የቲቪ ሾው ፕሮግራም ምርጡ የቱ ነው ነው የሚለው እንግዲህ በረመዳን ወቅት ይህን ጥያቄ እንግዲህ ያመጣ ነው ባለፈው በዕለተ አርቡ ፕሮግራማችን እንግዳ ሆኖ የነበረውና ህንድ ሀገር ለትምህርት ሄደው ወንድማችን ከረመዳን አብዱላሂ ከንዲት ጋር ባደረግነው ቆይታ ያጫወተ ነገር ነበር ማለት ነው። መልሱ አኑፐም ኸይር ሾው ይባላል። ይሄን እንግዲህ ብዙ አድማጮች አንዳንዶች አወላግደውም መልሷል። ከዛ ውጪ በትክክልም ያገኙአሉ። አላኩል ያህል ዋናው የተፈለገው ምን ያህል ፕሮግራሙን እየተካተላችሁ እንደሆነ ለመፈተን ስለሆነ ያወላገዳችሁትም በትክክል ለመለሳችሁትም ሙሉ ነጥብ ሰጥተናል ማለት ነው። የአራተኛው ጥያቄ ወይንም የቦነሱ የመዝናኛው ጥያቄ ምን ይላል? ውሃ ጠጥታ የማትሸኗ እንስሳ የቷ ነች ነው የሚለው። ይሄ ደግሞ ዶሮ ነው ማለት ነው። ዶሮ ውሃ ትጠጣለች ግን አትሸነም። አሁን በቀጥታ ወደ ነጥባችሁ ሳልፍ ደግሞ እህታችን አልፊያ ቡሴር በአሁኑ ዙር አልተሳተፈችም። እንግዲህ በሁተኛ ስትመራ የነበረችው እህታችን ነች። ያልተሳተፈችው ደግሞ ዑምራ ለማድረግ ስለሄደች ብቻ ነው ኢንሻአላህ። በዛ ምክንያት እንግዲህ የዛሬውን ዙር አልተሳተፈችም ማለት ነው። ስለዚህ የእሷ ነጥብ 23 ነው ማለት ነው። እህታችን ረውዳ ኸዲር ካሁን ቀደም 18 ነጥብ ነበራት። አሁን በአጠቃላይ 20 ነጥብ ይኖራታል። እህታችን ረህመት አብዱ ካሁን ቀደም 17 ነጥብ ነበራት። አሁን በአጠቃላይ 19 ነጥብ አላት። ወንድማችን አህመድ አሊ ካሁን ቀደም 21 ነጥብ ነበረው። አሁን በአጠቃላይ 23 ነጥብ ይኖረዋል። እህታችን ከዝና ዑመር ካሁን ቀደም 15 ነጥብ ነበራት። አሁን በአጠቃላይ 18 ነጥብ ይኖራታል። እህታችን ቡድን አብዱራህማን ካሁን ቀደም 22 ነጥብ ነበራት። አሁን በአጠቃላይ 24 ነጥብ ይኖራታል። ነፊሳ ኢድሪስ፣ ማህቡብ ሹሜ አልተሳተፉም። እህታችን ፎዚያ ካሁን ቀደም 24 ነጥብ ነበራት። አሁን በአጠቃላይ 28 ነጥብ ይኖራታል። እንግዲህ ምድቡን እየመራች ያለችው አሁንም በ28 ነጥብ እሷ ነች። እህታችን ሀዲያ ኸይረዲን ካሁን ቀደም 15 ነጥብ ነበራት። አሁን በአጠቃላይ 19 ነጥብ ይኖራታል። እህታችን ሐሊማ አብዲ ካሁን ቀደም 20 ነጥብ ነበራት። አሁን በአጠቃላይ 21 ነጥብ ይኖራታል። እህታችን ሀዝና ሀጂ ካሁን ቀደም 18 ነጥብ ነበራት። አሁን በአጠቃላይ 20 ነጥብ ይኖራታል። እህታችን ረሂማ ዝይን ካሁን ቀደም 15 ነጥብ ነበራት። አሁን በአጠቃላይ 18 ነጥብ አላት። እህታችን መዲና ከዲር ካሁን ቀደም 19 ነጥብ ነበራት። አሁን በአጠቃላይ 22 ነጥብ አላት። ወንድማችን ሀምዛ ሳጥቅ ካሁን ቀደም 20 ነጥብ ነበረው። አሁን በአጠቃላይ 23 ነጥብ ይኖራል። እህታችን ነጃት ሰላም ካሁን ቀደም 16 ነጥብ ነበራት። አሁን በአጠቃላይ 18 ነጥብ ይኖራታል። እህታችን ዘይቱና ሙደስቲር ካሁን ቀደም 16 ነጥብ ነበራት። እሷም አሁን በአጠቃላይ 18 ነጥብ ይኖራታል። እህታችን ፈዝሪያ ሀቢብ ካሁን ቀደም 20 ነጥብ ነበራት። አሁን በአጠቃላይ 23 ነጥብ ይኖራታል። ወንድማችን ጀማል ጠይብ ካሁን ቀደም 17 ነጥብ ነበረው። አሁን በአጠቃላይ 19 ነጥብ ይኖራል። እህታችን ሌላ ሙሄ፣ ሰሚራ ሙህዲን እንዲሁም ወንድማችን ፈሩቅ ጅማ ቀርተዋል ማለት ነው። በቃ ከዚህ ውጪ እንግዲህ ከሀገር ውስጥ ብቸኛዎቹ ተሳታፊዎቻችን ወንድማችን አብዱል መጂድ ሲርቤላ ካሁን ቀደም 15 ነጥብ ነበረው። አሁን በአጠቃላይ 19 ነጥብ ይኖረዋል። ወንድማችን ሀይከል ሸረፋ ካሁን ቀደም 12 ነጥብ ነበረው። አሁን በአጠቃላይ 14 ነጥብ ይኖረዋል። ሁለት ደግሞ እህቶቻችን አዲስ የመጡ አሉ። እህታችን ዘይኒያ ሙሐመድ እንዲሁም እህታችን ፎዚያ ቢንት ኢብራሂም ሁለቱም አራት ነጥብ አላቸው። ዛሬ ገና ነው የተሳተፉት። እንሻላ አድማጮች እንግዲህ በውጤት ላይ ስህተት ካለ ቅሬታችሁን ማቅረብ ትችላላችሁ። ምክንያቱም እኛ የሰው ልጆች ነንና እነዚህን ውጤቶች በምንሰራበት ጊዜ አንዳንድ ስህተቶችን ልንፈጥር እንችላለን። ስለዚህ ቅሬታ ካላችሁ ማቅረብ የምትችሉ መሆኑን እንገልጻለን። ሙስሊም ተስፋ አይቆርጥምና አሁንም ተስፋ አትቆርጡ። ቢያንስ በጥያቄና መልስ ውድድሩ ማሸነፍ ራሱ ካቃታችሁ በእያንዳንዱ ዙር መሳተፋችሁ ከአላህ አጅር እንዳለው ጥርጥር የለውም። ምክንያቱም ይሄ ዲናዊ ነገር ነው። ዲናዊ ነገር ላይ ደግሞ በማንኛውም ነገር ላይ መሳተፍ አጅር አለው ማለት ነው። ይሄም ከዒባዳ ይቆጠራል ማለት ነው። ምክንያቱም ዒባዳ የሚባለው ማንኛውም አላህን የሚያስደስት ነገር ሁሉ ከዒባዳ ይቆጠራል። ሰላት፣ ዱዓ ማድረግ፣ ሰዎችን መርዳት፣ ቁርአን መቅራት፣ መጾም፣ ሐጅ ማድረግ በአጠቃላይ እንግዲህ ልጅ ሁሉ ዒባዳ ናቸው። ስለዚህ ይሄ ጥያቄና መልሱ ዒባዳ ስለሆነ መሳተፉ ራሱ ልክ ዒባዳ እንደሚያደርግ ነው አጅር አለው ማለት ነው። ስለዚህ ኢንሻአላሁ ተዓላ አዲስ ለመጣችሁ እህቶቻችን ዜኒያ መሐመድ እንዲሁም ፎዚያ ቢንት ኢብራሂም እንኳን ደህና መጣችሁ። የፈንኪም ሬዲዮ የጥያቄና መልስ ውድድር ይልመድባችሁ ነው እንግዲህ ካሁን በኋላም የምንላችሁ። ሌሎችም አድማጮች ካሁን ቀደም ያልተሳተፋችሁ አድማጮች መሳተፍ ትችላላችሁ ማለት ነው። አሁን በቀጥታ ወደ ስድስተኛው ዙር ክፍል ዘጠኝ የጥያቄና መልስ ውድድር እናልፋለን። አንደኛው ጥያቄ የጾም አርካኖች ስንት ናቸው ይላል። ሁለተኛው ጥያቄ ደግሞ ጾም የሚለው ቋንቋዊ ትርጉሙ በአረበኛ ቋንቋ ምንድን ነው? ቋንቋዊ ትርጉሙን እንግዲህ በአረብኛ ነው የምትነግሩኝ ምን እንደሆነ በአማርኛ ቋንቋ ሳይሆን በአረብኛ ቋንቋ ነው የምትነግሩኝ ማለት ነው የጾም ቋንቋዊ ትርጉሙ ምን እንደሆነ የሶስተኛው ጥያቄ ለነቢዩላህ ሙሳ አለይሂ ሰላቱ ወሰላም የተሰጠው ቁርአን የወረደው በስንተኛው የረመዳን ቀን ላይ ነበረ? ወደ መዝናኛው ወይንም ወደ ቦነሱ ጥያቄ ደግሞ ስመጣ ከእንስሳቶች መካከል በአፉ በልቶ በአፉ የሚጸዳዳው የቱ ነው? የስድስተኛው ዙር ክፍል ዘጠኝ የጥያቄና መልስ ውድድራችን ይህን ይመስላል። አድማጮች ከአሁን ሰዓት ጀምሮ መልሶቻችሁን እንግዲህ በጽሁፍ እጥር ምጥን አድርጋችሁ በውስጥ በኩል መላክ የምትችሉ መሆኑን እንገልጻለን። መልሶቻችሁንም የምትልኩበት እንግዲህ በቴሌግራም በኩል ለምታዳምጡን አድማጮቻችን 0935287664 ነው። በዋትስአፕ ደግሞ ለምታዳምጡን አድማጮቻችን የስልክ መስመራችን 0989181541 ነው። ከዛ ውጪ በ website እንዲሁም በፌስቡክ በኩል ለምትከታተሉን አድማጮች ደግሞ በ message በውስጥ በኩል text አድርጋችሁ መላክ የምትችሉ መሆኑን እንገልጻለን። ኢንሻአላህ እንግዲህ የስድስተኛው ዙር የጥያቄና መልስ ውድድር ሊጠናቀቅ በመጪው ዕለተ ሮብ የምናቀርብላችሁ ጥያቄዎች ብቻ ናቸው የሚቀሩት። ከዛ በኋላ እንግዲህ የስድስተኛው ዙር የጥያቄና መልስ ውድድር ይጠናቀቅና ከዛ በኋላ ደግሞ አላህ ባለው ቀን የሰባተኛው ዙር የጥያቄና መልስ ውድድር የሚጀምር ይሆናል ማለት ነው። ውድና የተከበራችሁ የፈንኪም ሬዲዮ አድማጮቻችን ለዛሬ ይዘንላችሁ የመጣ ነው የዕለተ እሁዱ ልዩ የረመዳን ዝግጅታችን ይህን ያደመጣችሁትን ይመስላል። በፕሮግራሙ ተዝናንታችኋል፣ እንዲሁም ቁም ነገር ጨብጣችኋል ብለን ተስፋ እናደርጋለን። አድማጮች ምነካችሁ በፕሮግራሞቻችን ላይ አስተያየት ስጡን እንላቸዋለን ሁሉ ጊዜ አንዳንድ ብቻ በጽሁፍ በውስጥ በኩል እንደዚሁ አሉ ከዛ ውጪ ለሌላ ነገር ይገቡና እግረ መንገዳቸውንም ፕሮግራሞቻችሁ ሀሪፍ ነው ምናምን ብለው ይወጣሉ። ስለዚህ አድማጮቻችን በፕሮግራሞቻችን ላይ ያላችሁን ሀሳብ ስጡን፣ በተለይ negative የሆኑትን ምክንያቱም ማሻሻል ፕሮግራሞቻችንን የበለጠ ያማረና የተወደደ እንዲሆን ማድረግ ስለምንፈልግ ያን ደግሞ ማድረግ የምንችለው እናንተ ፕሮግራሞቻችንን አድምጣችሁ ሀሳብ ስትሰጡን ብቻ ነው። ኢንሻአላሁ ተዓላ በድምጽ ደግሞ ለምትሰጡን የበለጠ ክብር ይኖረናል። ከዛ ውጪ በፌስቡክ ፔጃችን ላይ በጽሁፍም ብጽፉ በጣም ደስ ይለናል ማለት ነው። በመጨረሻም የፈንኪን ሬዲዮ ድርጅት ዘላቂና ቀጣይ የዳዕዋ ፕሮግራም እንዲኖራት ሁላችሁም እንግዲህ ከመቋረጥ ታደጓትና እንሻላህ ድጋፍ አድርጉላት ብለን መልእክታችንንም ማስተላለፍ እንወዳለን።